ላኢላሃ ኢላሁ ወላ ረብ ሲዋ ከሱ በስተቀር ትክክለኛ አምላክ የለም ከሱ ሌላ ትክክለኛ ፈጣሪ እንደሌለ ሁሉ ማለት ነው የሁሉም ነገር ፈጣሪ እሱ እንደመሆኑ የሁሉም ነገር አምላክ እሱ ብቻ መሆን አለበት ማለት ነው እና ተውሂድ ሩያ እና ተውሂድ ሉያ የሚለውን ያጣመራል ይሄ ቃል ማለት ነው እና ይህ ጌታ ራሱን በራሱ እያስተዋወቀ ነው በዚህ ለበዚህ አያት ማለት ነው ረበሩብያውም በኡሉህያውም በስፋቱም በአስማኡም በሁቁቁም አጋርና ቢጤ አምሳያና አቋያ እንደሌለው ይገልጽልናል ናይ ጌታ አልሐዩል ቀዩም ፍጹም ህያው የሆነ ጌታ ነው ህይወቱ ምንም እንከን የሌለበት የተሟላ ህይወት ያለው እርሱ ብቻ ነው ማለት ነው አልቀዩም ራሱ በራሱ የቻለ ነው ደግሞ የማንንም ድጋፍ የማይሻ ማለት ነው ከሱ ውጭ አለ ግን የእሱን ድጋፍ ይሻል እሱ ተብቃቶ ነፃ ወጥቶ ሊኖር የሚችል ምንም ነገር የለም እሱ ግን ምንም ነገር ፍጥሮች በሙሉ ቢጠፉ ቅንጣት የሚጎልበት ነገር የለም ቢኖሩም የሚጨምሩለት ነገር የለም እና ይሄ እንግዲህ አላህ Subhanahu Wa Ta'ala በቀላሉ በስሞቹ ማንነቱን እየገለጸልን ነው ማለት ነው መጀመሪያ ብቻኛ አምላክና ብቸኛ ፈጣሪ መሆኑን ሲገልጽ ወደ ባህሪያቱ ገባ ሲባል ደግሞ ዙልሐየት العظيمه የታላቅ ህይወት ባለቤት ነው ሌሎች ነገሮች ግን ህይወት አላቸው ቢባሉም ለይስሙላ ካልሆነ በስተቀር ህይወታቸው ቁንጥል ነው የተሸራረፈ ነው ማለት ነው የአላህ ህይወት ግን አንድ እንከን የሌለው ህይወት ነው አንደኛ መነሻና መድረሻ የለውም የፍጡሮች ህይወት ከተወሰነ ጊዜ ያልነበሩት ይመጣሉ ከትንሽ ቆይታ በኋላ ደግሞ ይሄዳሉ ማለት ነው በዛች በመጡባትና በሄዱባት መካከል የተገኘችውም ህይወት ደግሞ የተለያዩ ሳንካዎችና ችግሮች የሚፈራረቁበት ህይወት ነው የሚመጣው አንድ ቀን ይታመማል አንድ ቀን ይደክማል አንድ ቀን የተለያዩ ችግሮች ኢላማ ነው የሌላው ህይወት ማለት ነው የሱ ህይወት ግን አንድም እንከን አያጋጥመውም ስለዚህ በእያንዳንዷ ሲፈት ዓለምን በሙሉ ቢወዳደር አንዲት ባህሪ እንኳን ሊመሳሰለውና ሊቀራረበው የሚችል ምንም ነገር የለም በስፈተል ሀያት ብቻ ብትወስደው የሱን አይነት ህይወት ያለው አታገኝም ማለት ነው የሌላው ህይወት ስንዝር ናት ምንም ዝግባ የምትባል አይደለችም እንደዛውም ሆና ደግሞ በጠንክ በተለያዩ ችግሮች የተተበተበችና የተሞላች ህይወት ነው ማለት ነው አንድ ሰው መጥቶ እስከሚሄድ ድረስ በየቀኑ የሚያጋጥሙት ችግሮች አስቀያሚ አሰቃቂ ነገሮች እነማም ነርጅና ነሞት የመሳሰሉ ነገሮች ይፈራረቁበታል እነዚህ ህይወትን የሚያዳክሙና የሚያቆስሩ ነገሮች እስካለበት ድረስ ህይወቱ ፍጹም ሊባል አይቻልም ፍጡር ማለት ነው አላህ ግን Subhanahu Wa Ta'ala ህይወቱ የማይለካ የማይደካ ገደብና ወሰን የሌለው እንደገና ደግሞ ህይወቱን የሚያደፈርስ ነገር የማያጋጥመው ማለት ነው አንድም ነገር መታመም መድከም ማርጀት መሞት ይሄን መጠቃት መደህየት መቸገር የሚባል ነገር የማይነካው ፍጹምና የተሟላ ህይወት ባለቤት እርሱ ነው ይላል ማለት ነው እና አልቀዩም የሚለው ራሱን የቻለ ኃይል ማለት ነው ራሱን የቻለ ኃይል ማለት ማንም ዳይረዳው ምንም የማይጎልበት ማለት ነው ይህም የተለየ ባህሪው ነው ከሱ ሌላ ያለ ማንም ባይረዳው ራሱን በራሱ የሚመራ ምንም የማይጎለው የሚባል አይገኝም በአለም ላይ የፈለገ ቢሆን ማለት ነው መጀመሪያ እንዳውም በሌላ ላይ ነው የሚነሳው ከሱ ሌላ ያለው እሱ ካላስገኘው በስተቀር መገኘት አይችልም ጭራሽ ከተገኘም በኋላ መኖር መቀጠልም አይችልም ከተፈጠርን ጀምሮ ገና በእናታችን ሆድ እያለን እሱ ሲሳችንን ቀለባችንን እየሰጠን ነው ያም ባያደርግ ኑሮ ከትንሽ ደቂቃ በኋላ የለም ሁሉም ነገር ማለት ጤንነት እየሰጠን ነው ሀብት እየሰጠን ነው ያን ሁሉ ባይቸረን መኖር አንችልም እሱ ግን እንዲህ አይነት ነገሮች አያስፈልገውም ማለት ነው በተለይ በምግብ በኩል ናው ይጥም ወላ ይጣም ሁሉን ዓለም የሚመግብ ለራሱ የማይመገብ ጌታ ነው ማለት ነው ለራሱ ሳይመገብ ግን ፍጹም ህይወት የሚኖረው እሱ ብቻ ነው ቁጥሮች ግን መጀመሪያም አስገኝ ይፈልጋሉ ያላስገኛቸው ሊገኙ አይችሉም ከተገኙም በኋላ እለት በእለት የሚመግባቸው የሚንከባከባቸው የሚጠብቃቸው ያሻቸዋል እንጂ በራሳቸው ሊቆሙ አይችሉም ማለት ነው አላህ ግን በራሱ ማንንም ደጋፍና እንክብካቤ ሳይፈልግ የሚኖር የሆነ ፍጹም ኃያል ጌታ ነው ይለናል ማለት ነው እንደገና ደግሞ ሌሎችን የሚቆጣጠር የሚያስተዳድር የሚያኖረው እሱ ነው ማለት ነው እና ለራሱ የማንንም ልጅ ሳይፈልግ ለሌሎች ፍጥረታት ሁሉ ደግሞ ሐላፊ ነው ሁሉም ነገር ያለሱ መኖር የሚችል የለም የሁሉም ተንከባካቢና ተቆጣጣሪ እርሱ ነው ይለናል ማለት ነው እና እነዚህ ሁለት ስሞች በጣም ብርቅዬ የሆኑና የስን ማንነት ባጭሩ የሚገልጹ የሆኑ ስሞች ናቸው ስለዚህ እስሙላህ አልአዘም ፊሃተይን ልስመይን ይባላል ከነዚህ በሁለት ቃሎች መካከል ይገኛል እና በቁርአን ውስጥ እነዚህ ቃላት ሶስት ቦታ ብቻ ነው የተደገሙት አንደኛ ይሄ አሁን የምንለው አያተል ኩርሲ ላይ ነው ሁለተኛ የሚቀጥለው ሱራ አሊ ኢምራን መግቢያ ላይ አሊፍ ላም الله لا اله الا هو الحي القيوم ይላል ሶስተኛ ወአነት الوجوه للحي القيوم ሱረቱ ጣሃ ውስጥ የሚገኘው ማለት ነው እነዚህ ስሞች في اسم الله الاعظم الذي اذا سئل به اعطى واذا استشفع به شفع እና واذا ارتجى به حقق ሲለመን የሚሰጥበት ሲከጀል የማያሳፍርበት ከሆኑ ስሞቹ እነዚህ በዋነኝነት የሚጠቀሱ ናቸው ማለት ነው እና እንግዲህ Subhanahu ሰው ብዙ ጊዜ እሱን ካለማወቅ የተነሳ ነውና ሰዎች የሚክዱት የሚያጋሩበት እስቲ መጀመሪያ እኔ መኖሬ ከመጠራጠራችሁ ወይም ደግሞ ከመካዳችሁና የሆኑ ያልሆኑ የማይረቡ ነገሮችን በእኔ ተማጋራትና መብቴን ተማካፈላችሁ በፊት የኔን ምንነትና ማንነት ጠንቅቃችሁ ወቁ ካወቃችሁ በኋላ በእነዚህ ባህሪዎች ሌሎች የሚመሳሰሉና የሚወዳደሩ አሉ ካላችሁ ከዛ በኋላ ነው ወደዛ መሄድ የምትችሉት ግን በእነዚህ ባህሪያቶች የሚመሳሰል እስከሌለ ድረስ የኔ አዳር የለኝም ስለዚህ አላሁ ላኢላሃ ኢላሁ ከሱ በስተቀር ማንም ማዕቡድ የሌለበት ተወዳዳሪና ተፎካካሪ የማይመጣበት የሆነ ፍጹም ኃይል ነው በማለት ራሱን ያስተዋውቃል ማለት ነው እና ይህች ሱራ እቺ አያት በጣም እንግዲህ አላህ Subhanahu Wa Ta'ala የራሱን ማንነት ባጭሩ የገለጠባት ከመሆኑ የተነሳ አዞሙ አያቲን في ይህን ምስጥር በማዘሯ በቁርአን ውስጥ ወደር የሌላት ታላቋ አያ የምትባለው ይህች አያት ማለት ነው ስለዚህ ይህችን አያት ጧትና ማታ የሚቀራ ሰው እንዲሁም ደግሞ ዱጉረ ኩሊ ሶላት የሚቀራ ሰው ጀነት ለመግባት ሞት ብቻ ነው የከለለው ያሉት ስለዚህ ነው ረሱል አለይሂ ሰላቱ ወሰለም ጀነት ለመግባት ዓለም ሞት ብቻ ነው በሞት ዕለት ሩህ ከተታ ወደ ተመደበላት ቦታ ወደ ጀነት ሄዳ ትጋበዛለች ማለት ነው ለምን ይህችን ትልቅ ሚስጥር ያዘች አያት ከማን በማወቁና በስራ ላይ በማዋሉ ማለት ነው ፍጥሮች እንግዲህ እንደምታውቁት ከራሳችን ጀምረን ደካማዎች ናል ህይወታችን በጣም በብዙ ችግር የተተበተበ እንደገና ደግሞ ስንዝር ናት ዛሬ ተወለደ ከትንሽ ቆይታ በኋላ ሄደ ነው የሚባለው ማለት ነው ተመጥቶ እስከሚሄድም ድረስ በየቀኑ የሚያጋጥመው ውጣ ውረድና ውጥንቅጥ ስፍር ቁጥር የሌለው ነው የእንዲህ አይነቶቹ ፍጥሮች ታዲያ አላህ Subhanahu Wa Ta'ala ሊወዳደሩና ሊፎካከሩ ከቶንም አይታሰብም የዛ አይነት ፍጹም የሆነውን ጌታ አውቃችሁ ለሱ ብቻ ታማኝና ቅን ገልጋዮች መሆን አለባችሁ ይላል ላተኹዙሁ እና በእነዚህ ቃላቶች ሌሎችን አስማኡላህ አልሁስናን ያካትታቸዋል ይወክላሉ ሁሉንም ስሞች ማለት ነው ሶስቱ ቃላቶች አላህ አልሐዩ አልቀዩም የሚሉትን ታወቅና ተተረዳ ሊላሂ አስማኡል ሁስና ፈድዑ ቢሃ የሚለውን በጃዙር እነዚህ ተቀልሉታል ማለት ነው በተዶሙንና በልቲዛም በሙጣበቃ የሚባል አለ በመንጠቅ ቋንቋ በዛ በአጠቃላይ ሁሉንም ስሞች ይወክላሉና አስማኡላሂ አልሁስናን ያዘሉ ናቸው በውስጣቸው ማለት ነው ለምን አላህ ኢላሃ ዓለሚን ከተባለ የዓለም ብቸኛ አምላክ ነው ከተባለ የዓለም ብቸኛ አምላክ የሆነ ኃይል ተወዳዳሪ የሌለው መሆኑን ያመለክታል ስለዚህ በዚህ ደረጃ የሚሆን ጌታ ሰሚ መሆኑ ያጠራጥራል ወሲር መሆኑ ያጠራጥራል ሀይ መሆኑ ያጠራጥራል አሊም መሆኑ ያጠራጥራል ቀዲር መሆኑ ያጠራጥራል ሁሉም የስሞች ውስጥ አሉ ማለት ነው ለምን በዚህ ደረጃ ይበቃም እነዚህን ያላሟላና ማለት ነው እና ሁለተኛ ደግሞ በሁለት ደረጃ ነው አንደኛ በመጣበጣ ደረጃ በዛቱ ሳቢት የሆነ ነገር በሱ ዙሪያ የሚገልጹ ነገሮች ሁሉ አልሐዩ አለ ይካተታሉ ማለት ነው ወደ ፍጡር የሚገናኙትን ሲፋቶችን ደግሞ አልቀዩም የሚለው ይወክለዋል ማለት ነው አልቀዩም በሁሉ ነገር ላይ ቋሚና ተቆጣጣሪ አስተዳዳሪ ከተባለ ሁሉን የሚቆጣጠርና የሚያስተዳድር አዋቂ መሆኑን ጥበበኛ መሆኑን ኃይለኛ መሆኑን ያመለክታል ስለዚህ ነዛው ሁሉ ረሂም ረህማን ሰሚዕ በሲር የሚለው ሁሉ ሳያሟላ እዚህ ደረጃ ላይ ሊቀመጥ አይችልም ማንም ነገር ማለት ነው ምክንያቱም ቁንጥል ነገር ከሆነ አንድ ነገር ይጎለዋል ያ ነገር ከጎደለው ደግሞ ብቃት የለውም ዓለምን ሊመራ አይችልም ወደሚለው ነው የሚከደው ማለት ነው አላህ ግን Subhanahu Wa Ta'ala ፍጹም ከመሆኑ የተነሳ አስማኡላህ አልሁስናን በእነዚህ በሶስት ቃላቶች አካቶ እነዚህ ከተሟሉ ሌሎቹ የነዚህ ተከታዮች ናቸው ማለት ነው እነዚህ ሶስቱ ስሞች አጠቃላይ 99 እያንዳንዱ 33 ስሞችን ያረግዛሉ ማለት ነው እነዛ ስሞች እዚህ ውስጥ ተካተው አላህ አስማኡላህ አልሁስናን በዚህ መልክ ይገልጠዋል ማለት ነው በመሆኑም አላህ Subhanahu Wa Ta'ala ፍጹም ከመሆኑ ምንም አይነት ጉድለትና ድክመት የሌለበት ለመሆኑ ላተሁዱሁ ሲነቱ ወላ ነው ሚላ ሸለብታ ወይም አንጎላጀት የሚባል ባህሪ አይደርስበትም ይላል ጌታ ፍጹም ሀይ ከመሆኑ የተነሳ ቀዩም ከመሆኑ የተነሳ ሌላ ጠበቃለና ጠንከር ያለ ጉርለትና ድክመት ይቅርና ለእንቅልፍ ሸለብታ እንኳን የማያጋጥመው የሆነ ጌታ ነው ይላል ማለት ነው አንድ ሰው እንቅልፍ ሊመጣ ሲል ሰውነቱ ይዝላል አይኑ ከደን ማለት ይጀምራል ማለት ነው ናቻ አይነ ቀልበስ ብላ መለስ ወጥላት ሸለብታ ትባላለች ያችን ያህል እንኳ ዲክመት አያጋጥመውም ይላል አላህ Subhanahu Wa Ta'ala ስለዚህ ወላ ነው ዋናውም ደግሞ ከባዱ እንቅልፍም አይጥለውም እቺ ሸለብታዋ ደካማ ስለሆነች ነው ያው እንዳይባል ትልቁም እንቅልፍ እሱ ዘንዳ ጭራሽ ዝራ ይልም ይላል ከዚህ በመነሳት ረሱል አለይሂ ሰላቱ ወሰላም ምናሉ ኢነላህ ላ የናም አላህ Subhanahu Wa Ta'ala አይተኛም እንቅልፍ የሚባል ነገር የለውም እና ወላ ينبغي له አየናም መናም ሊተኛም ደግሞ አይገባውም አሉ ያነው يخفض القصه ويرفعه ዓለምን ዳርስተዳር ቁጭ ድግ የሚያረጋት የሚያስተዳድራት የሚያሽከረክራት እሱ ነው ስለዚህ እሱ ድንቅልፍ ቢይዘው ዓለም ምን ይሆናል ጣፈንታዋ ረዳት የለው ምክትል የለው ሁሉ ነገር በሱ ነውና ትንሽ እንኳን ለቅጽበት እንኳን የእንቅልፍና የእንጉልጃ ወይም የሸለብታ ነገር አያጋጥመውም ይሄ ቢሆንማ ኑሮ ወይም ሲኩሰማ አንተ ቃለ الارض በእጁ አሁን አንድ ብርጭቆ የያዘ ሰው እንቅልፍ ሸለብ ቢያደርገው ምንድነው የሚሆነው ወዳ ወርዶ ይከሰከሳል ማለት ነው አላህ ግን ዓለምን በሙሉ በቁጥጥሩ ስር ነው ያዘው ስለዚህ እንቅልፍ ቢይዘውና ትንሽ ቢዘነጋ ይሄ በበላያችን ላይ የተደረደረው ሰባቱ ሰማያት አርሽ ኩርሲዩንም ጨምሮ በአንድ ጊዜ ትርምስምሱ ነበረ የሚወጣው ማለት ነው ያንዳ ይሆን አይተኛም አያንጎላጅም ይላል ማለት ነው ምን ያህል እንግዲህ ህይወቱ ኃይል ምን ያህል መሆኑን ያሳያል ማለት ነው ቁጥር ግን ደካማ ነው በ24 ሰዓት ቢያንስ 4 ሰዓት አልተኛ ከተውን መኖር አይችልም ማለት ነው ህይወቱ እንደገና እየተበወዘ እየታደሰ ነው እንጂ ወጥ የሆነ ህይወት የለውም ማለት ነው አላህ ደግሞ Subhanahu Wa Ta'ala መዘንጋት የሚባል ነገር መርታት የሚባል ነገር መተኛት ወላ ማንጎላየት የሚባል ነገር ፍጹም የማያጋጥመው የሆነ ኃይል ነው ይላል ከዛ በኋላ ደግሞ የስልጣኑን መጠን ለመግለጽ ለሁማ ፊ ሰማዋት ወማ ፊል አርድ ይላል ለርሱ በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ በሙሉ የርሱ ናቸው ማለት ነው የርሱ ናቸው ሲባል ኸልቀን ወሙልከ ወአቢዳ ይላል በመፍጠር ደረጃ በሰማያት ያሉ ፍጥረታቶች እልቆ መሳፍርት የሌላቸው በላይም መላእክቶች አሉ እነዛ ሁሉ የፈጠራቸውና ያስገኛቸው የሚያኖራቸው እሱ ነው በለታ አርሽ ጀምሮ እስከ መጨረሻው ሰማይ ያሉትን በምድር ያሉትንም ፍጥረታቶች በሙሉ ሰዎችንም ጅኖችንም እንስሳትንም እጽዋትንም ሁሉን ነገር በአጠቃላይ ያስገኘው እርሱ ነው ማለት ነው ከተገኙም ጀምሮ የሚቆጣጠርና የሚያስተዳድራቸው እሱ ነው እንደገና ደግሞ መገዛት ያለባቸው ሁሉ ሊገዙት የሚገባው እሱን ብቻ ነው ማለት ነው በዚህ በሶስቱም ዘርፍ ተጠሪያቸው እርሱ ነው ከዛ ውጭ ምናልባት የሚያመልኩና የሚያከብሩት ነገር ካለ ስህተተኞች ናቸው ጌታቸው ጠፍቷቸው የባዘኑ ጅሎች ናቸው እንጂ ከሱ ውጪ የዓለም ባለቤት ሆኖ አምልኮ ሊሰጠው ሊከበር ሊፈራ የሚገባው ከቶውንም የለም ይላል ማለት ነው ስለዚህ እንግዲህ ዓለምን ዳር ስተዳር በመፍጠርም ሆነ በማስተዳደር ብቸኛ ባለቤት መሆኑ የተረጋገጠለት እርሱ ብቻ ነው ከዛ ውጭ አላዋቂዎች መስሏቸው እሱ እንግዲህ ስለማያውት በአካባቢያቸው ጠንከርና ደመቅ ብሎ ያዩት ነገር ሁሉ ጌታ ይመስላቸዋል ለምሳሌ ፀሐይ የሚያመልኩ አሉ ፀሐይ በአለም ላይ ደምቃ ዓለምን ስታበራ ስለሚያው ምናልባት እሷ ሲሆን ይሆናል የዓለም ባለቤት በሚል በወህም በዳበሳ ማለት ነው ጨረቃን የሚያመልኩ አሉ እንደገና የተለያዩ ቁሳቁሶችን ስለዚህ لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن ይላል ለፀሐይም ለጨረቃም አትስገዱ እነሱን አትሳለሙ እነሱን ሁሉ ለፈጠረው ለሃያሉና ለጥበበኛው ጌታ ስገዱ ይልሃል ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala ራሱን በራሱ ካላስተዋወቀን በስተቀር የኛ አቅም ውስን ስለሆነ ስለሱ ማጥናት መመራመር ይሄን ይመስላል ማለት ስለማንችል በመጠኑ በሚገባንና አቅማችን በሚሸከመው መጠን ስለራሱ ማንነት እያስተዋወቀና እየነገረን ነው ማለት ነው ማን الذي يشفع عنده الا باذنه ይላል እና ግርማውን ክብሩንና ግርማ መጎሱን ደግሞ በተመለከተ ሲጠቁመን ይህንን ያህል ጌታ ታዳ ማን ነው እሱ ዘንዳ ትርጉ ብሎ ቢሸሽምግልና ሊጠይቅ የሚችለው ይላል እንግዲህ እናንተ ጌታን ስለማታውትና ስለማታቁት እንደ ቀላል ነገር ይመስላችኋል አላህ Subhanahu Wa Ta'ala በአለም ላይ ያለው ግርማ መጎስ በማንም በምንም የሚመሰል ነገር አይደለም ማለት ነው ስለዚህ የውመል ቂያማ ተጋር ለፍጥረታት በሚከሰትበት ጊዜ ትልቅ ነኝ ያሉት ባለሟሎች እንኳን ሳይቀሩ መቆም አቅቷቸው የሚብረከረኩበት ነው ማለት ነው እና ያኔ ጌታ ታልጋበዛቸው በስተቀር የመጨረሻ ታላቅ የተባሉት ባለሟሎቹ ተመላይካም እንደነ ጅብሪል እንደነ ሚካኤልና ስራፊል የመሳሰሉት ከነብያትም እንደነ ኑህ እንደነ ሙሳ እንደነ መሐመድ እንደነ ኢሳ የመሰሉት ቀጥ ብለው ጌታ ሊያናግሩ አይችሉም ይላል አላህ Subhanahu Wa Ta'ala ኢላ ቢኢዝኒ በሱ ፍቃድና ግብዣ ካልሆነ በስተቀር እናንተውን አንድ በአካባቢ ተፈርተው ትልቅ ነው የምትሉት የምን የአላህ ዘንዳ አድራጅ ፈጣኒ ይመስላችኋል እና እሳቸው ሸዎቻችን ይዘምን ቸግሮን ይላል ጅል ማለት ነው አላህ ዘንዳ ምን እንደሆነ አይታወቅም እሱ ምናልባት ካንተ በታይ ሊሆን ይችላል ማለት ነው ትልቅ የተባለውም እሱ ዘንዳ የፈለገውን ያህል ቢተልቅም ትንሽ ነው እሱ ካልፈቀደና ካልጋበዘው በስተቀር እኔ ማን አለብኝ ብሎ በሩ ቆፍቆፎ ጉዳይ የሚያስፈጽም እንዳይመስልህ ማን ነው እሱ ትርጉ ብሎ በእኔ በር ላይ እኔ ሳልጋብዘውና ሳላዘው ሊሸመግል የሚችለው ኢላህ ማለት ነው እና በአላህ ፍቃድ ካልሆነ በስተቀር ማንም ጌታን ሊያናግርና ሊጠይቅ አይችልም ግርማ መጎሱ ራሱ አያንቀሳቅስህም ማለት ነው እና ጊዜው ስለተገባደደ እዚህ ላይ እንቋጭና ታፍታረፍት በኋላ እንደገና እንመለሳለን ወሰለላሁ ወሰለም አለ ነብይ እንደገና ተመልሰናል ያው አያተል ኩርሲይን በማገባደድ ላይ ነው እያለን አሁንም ያለቀው ከዛውን ቀጥላለን من الذي يشفع عنده الا باذنه ይላል የአላህን እንግዲህ ግርማ ሞገስና ኃያል መሆን ለማወቅ ከፈለጋችሁ እኔ ነኝ የሚባል ማንም ታላቅ የታላቆች ታላቅ ቢሆንም ከሱ ዘንዳ እሱ ካልፈቀደለት በስተቀር ማን ነው እሱ ሊሸመግል የሚችለው ይላል እንግዲህ ያወቀን ጨነቀው እንደሚባለው እናንተ እንደ ቀላል ነገር ስለምታው ዝም ብሎ ማንኛውም ሰው ጌታን ሄዶ ይጠይቃል ያሳርቃል እያላችሁ ትገምታላችሁ እኔ ደግሞ ራሴ መለመልኩትና ያመደብኩት ካልሆነ በስተቀር ማንም ታላቅ ነኝ ብሎ እኔን መጥቶ ሊያናገር ማንም የሚችል የለም ይላል ማለት ነው ይሄ ላይ እንግዲህ ሸፋ በመሰረቱ አለ ግን ህግ አለው ማለት ነው ሸፋ ሊያረግ የሚችለው ወላ ይሽፈዑነ ኢላ ሊመን ይርተዳ ይላል ሌላው ቦታ ጌታ ለወደደውና ለጋበዘው በስተቀር እንጂ ማንም ሻፊዕ ሊሸፋ አይችልም ማለት ነው ሻፊዕ ማለት ሽንግልና አገልግሎት የሚሰጥ ማለት ነው ነሸፈ ነው የተያዘው አጣማጅ ማለት ነው አንድ ሰው አንድ ባለ ጉዳይ አሳሳቢ ችግር በሚኖረው ጊዜ ወጣጣ ራሱ ዝም ብሎ ወደመለከተው ክፍል ቢሄድ ተቀባይነት ላይ ኖረው ይችላል ስለዚህ ያስተናጋጁ ክፍል ክብር የሚሰጠው የሱ ተባባሪ እንዲሁም አብሮት የሚሄድ ሰው ያስፈልገዋል ማለት ነው ያ ሸፊዕ ይባላል የኛው ባለጉዳዩ መሽፉዕ ለሁ ይባላል ያኛው ደግሞ መሽፉዕ ይባላል ማለት ነው ሶስት አካል ናቸው ማለት ነው ሽምግልናውን የሚይዘው በሽምግልናው ተጠቃሚ የሆነው የሽምግልናው አስተናጋጅ ማለት ነው የሽምግልናው አስተናጋጅ ባለቤቱ አላህ ነው ሸምጋው ተመራጩ ታላቅ ሰው የተባለው ነው ተገልጋው ይሄ ባለ ጉዳዩ ነው ማለት ነው እኔ አርካን ናቸው ሶስቱ መሟላት አለባቸው ማለት ነው ከዛ በኋላ በእነዚህ ሶስት አካሎች መካከል ግንኙነታቸው ምን መሆን አለበት የሚለው መረሳት አይገባውም ጌታ ዋናው ባለቤቱ ያለ ሽምግልና የሚመረጠውን አካል እሱ ቅና የሰጠው መሆን አለበት የጋበዘው መሆን አለበት እንደገና አገልግሎት የሚሰጠው አካል ደግሞ ጌታ ለሱ ሽምግልና የሚፈቅድ መሆን አለበት ማለት ነው ሸምጋውንም ለሽምግልና የሚቀጥረው እሱ ነው የሚሸመገልለትንም ፍቃድ የሚሰጠው እሱ ነው ማለት ነው ይህ ካልሆነ አይሟላም ማለት ነው ወከም መለክን في السماوات والارض لا تغني شفاعتهم الا من بعد ان ياذن الله لمن يشاء ويرضى ይላል ማለት ነው በሰማያትና በምድር ስንትና ስንት ናቸው የአላህ ባለሟሎች መላእክቶቹ እነዚህ እንኳን ንጹሃኖቹ አንድ ቅንጣት ወንጀል የሌለባቸው አላህ Subhanahu Wa Ta'ala ካልፈቀደና ካልጋበዘ በስተቀር ለማንም ሊሸፍዑ የማይችሉ ይላቸዋል መላእክቶቹን ማለት ነው ስለዚህ እነዚህ ሽሩጦች መሟላት አለባቸው እኛ እንደሚመስለን ዝም ብለን በየጓዳ ጎድጓዳው ድርቶ ጎታችን ሁሉ ወልይ ይሆናል እሱ ይረዳኛል የሚባልበት ምክንያት አይኖርም አንተ አይደለም የምትመለምለው መጀመሪያ እሱ የወደደውና ያወቀው መሆን አለበት እንደገና ደግሞ መጋበዝም አለበት አንተን ለእንዲህ አይነት መድቤሃለሁ ብሎ ስልጣን ሲሰጠው ብቻ ነው ሊንቀሳቀስ የሚችለው ማን ካላደረገ እንዲሁ ዝም ብሎ ህዶ በር ቆፍጥፎ እኛ እንደምናረገው እንደዚህ ነውና ለዚህ ጉዳይ መጥቻለሁኝ ካለ ይሄ ህገወጥ ነው ብልግና ነው ተቀባይነት የለውም ነው የሚለው ስለዚህ በመሰረቱ እንኳን ፍቃድ ያላቸው እንኳን አዲስ ፍቃድ ይፈልጋሉ ሙሽ የለንደው ለምሳሌ ነብዩ መሐመድ አለይሂ ሰላቱ ወሰላም ተሻፊዎች ሁሉ የመጨረሻው ታላቅ የሚባሉት ናቸው የሸፋዓቸው አይነት በጣም ብዙ ነው አጠቃላይ ዓለም አቀፍ ሸፋዓ የሰጠው ለሳቸው ነው አሳ የባሰከ ከመቃ መቃም ማህሙዳ ይላል ያንን ስልጣን ሰጥቷቸው እያሉ የውመል ቂያማ ሲሆን ታላላቆቹ ነብዩ ሁሉ ሲጠየቁ ፈስለል ቀባ ላይ አንችልም እያሉ ሲንሸራተቱ እሳቸው የመጨረሻ ይሄ ተስፋ ቃል ስለተገባላቸው ይሽን የሞክራለሁ ብለው ይስማማሉ ሲስማሙ ግን አላህ ቃል ገብቷል አሳ የዋሰ ከረቡ ከመቃም መሐሙዳ ብሎ ቀጠሮ ይዘላቸው ነበር በሰጠኝ የቃል መሰረት የውዝቦች ተጨንቀዋልና ብለው በር አይደለም የሚጠይቁት ታምሺ ታህተል አርሺ ነው የሚሉት ደይጥና ውስጥ ነው የሚገቡት ማለት ነው የመጨረሻው ታላቅ የተባሉት ታህተል አርሺ በግንባር በግንባሬ ደፋና ፈየድዑኒ ማሻ ይደዒሉሃል ስጁዱ ዛሬ እንደምትታረጉት የሰኮንድ ስጁድ ወይም የደቂቃ ስጁድ አይደለም እልክ የሚያስፈጅ ዘመናት የሚያስቆጥር ስጁድ ነው ማደርገው መሬት ተደፍቻለሁ እዛ ታገር ويلهمني الله محامد لا أحسنها الآن። እዛ በግንባሬ በምደፋ ጊዜ ጌታ የማመሰግንባቸው በጣም ልዩ የሆኑ ቃላቶችን ተጭንቅላቴ ያፈልቅልኛል አሁን ልበልብል አላውቃቸውም እነዛን ቃላቶች አሉ እነዛን ብርቅዬ የሆኑ ቃላቶች እየደገምኩኝ እያመሰገንኩና እያወደስኩኝ ስንት ጊዜ ያላየ መስሎ ዝም ይለኛል አሉ ቃል ይገባላቸው እኮ ተዛ የኖ የፈለገውን ያህል ቆይቶ ሲያበቃ በመጨረሻ ልክ እንዳላወቀ ምን ይላል ያ መሐመድ ምን እያደረክ ነው ይላል እንደገና እና እርፋ ራስክ ተመልከት እርፋ ራስክ ራስ ማንሳት ራሱ ፍቃድ ይፈልጋል አሁን ራስን ልታልፋ ተፈቅዶልሃል ተባለ ሰው ተወጣ ወሽፋቱ ሸፋ ከሶሂል ቡኻሪ ያለ ነው ያዲስ ማለት ነው እና ተነስቀጥ በልና ጉዳይ ካለ ጠይቅ ለሽምግልና ማምሮ ከሆነ ሽምግልና ተቀባይነት አለው ብሎ አዲስ ፍቃድ ይሰጣቸዋል ማለት ነው ዛሬ አስቀድሞ እንግዲህ 1400 አመት በፊት ፍቃድ የሰጣቸውን ያንን እንኳን ይዘው ቀጥ ብለው ጌታን ማናገር አልቻሉም የመጨረሻው ታላቅ ሰው ማለት ነው በዚህ ደረጃ ነው ሸፋ የሚባለው ማለት ነው በዚህ መልክ ሳይሆን እንግዲህ ዛሬ ግን ማንኛውም ዝም ብሎ ይግባ የማይባለው ሁሉ ለራሱ ማንነቱ ያልታወቀው ሁሉ እገሌ ያለኝ እየተባለ የሰው ልጆች ጌታቸውን ረስተው በአታላዎችና በሸንጋዎች እንደዚህ ገደል እየገቡ ነው ያሉት ይሄንን ወቁ ያለኔ ፍቃድ ማንም ሰው ሸፋ መጠየቅ የሚችል የለም የሚለው ለዚህ ነው ማለት ነው ስለዚህ ሸፋ ማለት በሐቂቃ በተጨባጭ ባጭር ቃል ለመግለጽ ከተፈለገ ሸፋ የለምም አለምም ማለት ይቻላል ማለት ነው የለም በአላህ ፍርሃትና ህግ ካልሆነ በስተቀር ሸፋ የሚባል የለም በአላህ ፍርሃትና ህግ ከሆነ ደግሞ አለ የዛ ጊዜ ደግሞ ሸፋው የማን ነው የሚሆነው በሐቂቃ የሱ የራሱ ነው ማን ነው እንቁልላህ ሸፋቱ ጀሚዓን ይላል ሸፋ የተባለ የኔ ነው ይላል መነሻውም መድረሻውም እሱ ነው ማለት ምንድነው ሊሸፈለት ሊሸመግልለትና ሊረዳው ወይም ሊምረው የፈለገውን ሰው የሸፋውን እድል ያመቻችለታል ማለት ነው ካልፈለገ ግን ዝግ ነው ማንም እዛ ዝር ብሎ መጠየቅ የሚችል የለም ማለት ነው ስለዚህ ሸፋ ማድረግ ሸፋ የሚባለው ነገር አላቃ ልብ መንጠልጠል ያለበት በዋናው ባለቤት ላይ መሆን ነው ዋናው ባለቤት እሱ ነው እሱ ካለ የፈለገው ሰው ሊሸፋ ይችላል እሱ ካላለ ግን እናትም አባትም ዞር ብለው ሊያው አይችሉ ማለት ነው ታልጋበዛቸው በስተቀር ቢጠይቁም ተቀባይነት የላቸውም ስለዚህ ምንድነው አላህ የሚሸፈሩትን ሰዎች በወዳጆቹ ሽምግልና የሚደረግላቸውን ሰዎች አውቆ ወስኖ አስቀምጧቸዋል በሰንጠረዥ ነው ያሉት ስለዚህ ያከፋፍላል እሱ ማለት ነው ሰንጠረዥ ነው የሚሰጥ አንተ አላህ ወዶ ከሆነ በአንተ ሰበብ ሁለት ሰው እንድትንዲምር ፈቅጃለሁ መጠየቅ ትችላለህ ብሎ ይጋብዛል ማለት ነው አንተ ደግሞ ሶስት ሰው ፈቅጀልሃለሁኝ አንተ ደግሞ አራት ሰው እያለ እንደ ደረጃው እንግዲህ የሚያከፋፍለው እሱ ነው ማለት ነው ስለዚህ አንተ ለስም ብቻ ነው እንጂ እሱ ነው ራሱ ዲሉን የመደበው የሚያከፋፍለው ማለት ነው እነዛ ቁጥራቸው ብቻ አይደለም ሶስት ሰው አራት ሰው የሚባለው ብቻ ሳይሆን ስማቸው ጭምር ይሰጣል ማለት ነው የምጠይቅላቸው ሰዎች ስማቸው ጭምር ይሰጣል አንተ የምፈልገው አሁን አንተ ተተሰተ ወይ ለአባት ወይ ለእናት ወይ ለሚስቱ ወይ ለወንድም ነው የምታረጋት ያው ሰው ባቅራቢያው ነውና ማለት ነው እንደዛ አይደለም አላህ በራሱ መስፈርት የሚጠየቅላቸውን ባህሮች መድቧል ጠያቂዎችን መድቧል ለገሌ የተመደቡት ገሌ ገሌ ገሌ ይባላሉ እነሱን መጠየቅ ትችላለህ ነው የምትባለው ማለት ነው ከዛች ፍንክች ብለህ ብትሄድ ህገወጥ ስለዚህ አባቴ እያለ እናቴ እያለች አንተ የማታቀው ሰው ሊሰጥህ ይችላል ማለት ነው የማታቀው ሰው ወይም ባገርህ እንኳን የሌለ የሌላ ዜጋ ሊሰጥህ ይችላል ባህጉር የሌለ በዘመን የሌለ በሌላ ኡመትም ሊሆን ይችላል ብቻ በአንተ ስም ይህን ሰው ይማራል የሚባለው ነው ላንተ ክብር የሚሆንህ ስለ ባርሉ አይደለም በጉስና አይደለም አወኩሽ አወቁሽ ማለት የሚባል ነገር የለም ቀጥታ አንተ አስር ሰው ለገሌ አስር ሰው ሸፋ ተፈቀደልህ ከተባለ ያንተ ጥቅሙ ምንድን ነው አስር ሰው ለመማር ሰበብ ሆንክ አላህ ጋበዘህ ይሄ ነው ትልቅ ሰው የሚያደርግህ አላህ ተራሳ አልፈት ለአስር ሰው ሸፋ ተሰጠ ለአምስት ሰው ሸፋ ካገኘ ዘሌ ታላቅ ነው ተብሎ ክብርህን ለማሳየት ብቻ ነው የማረው ግን ማን ነው የመደበው ማን ነው ባለቤቱ ነው ማለት ነው አንተ ምንም የምትመለምለው ነገር የለም እንደገና ይሄን ከጅል ከሰጠኝማ ምን ነው ቤተሰቦች ዘመዶች ውሩዶች የምትልበት ምክንያት አይኖርም እሱ ራሱ የሰጠን ብቻ ተቀብለህ ማንበብ ነው ያለብህ ማለት ነው በተሰጠኝ ፍቃድ መሰረት አመሰግናለሁ ገሌ ገሌ ገሌ የተባሉትን ሰዎች ጌታ ይማርልኝ በቃ ምሬላለሁ አለቀ እነዛ እነማን ናቸው የሚባል ነገር ውስጥ አንተ አትገባም ነው ሰዎች ግን እስካሁን ድረስ ሊረዱት ያልማይችለው ነገር ይሄ ነው ሁል ጊዜ አንተ አንድ ነገር ታገለገልክ አብሽር ይላል አንዱ ፉቅራ ጠንቋይ ተነስቶ አለን ይላል ምስኪን እሱ ለራሱ መጫው ቆየት እንደሚወድቅ فلا يمن مكر الله الا القوم الخاسرون يا الله አደጋ የሚተማመን ለኪሳራ የተዳረገ ነው እኔ ምን አለብኝ ከራሱ አልፎ እኔ የኔን ያመነ እኔን ያወቀ ሁሉ የኛን ሐሪማ የረገጠ ይላል የመውሊዳችንን አመዲ የነካ ሁሉ ማሳት አይነካውም ይላል ይሄ በርባሪ ነው ያላህ ረሱሎች እንደዚህ ብለዋል እንዴ ከነሱ በላይ አለ እንዴ ልቅነት ማለት ነው ስለዚህ በጣም ጥንቃቄ ያስፈልጋልና አላህ ደጋግሞ ነው ደግሞ ማአት ጊዜ ነው ታስር በላይ ነው የአይነት የአያ ያለው ቁርአን ውስጥ من ذا الذي يشفع عنده الا باذنه ولا يشفعون الا من ولده قل لله الشفاعه جميعا የሁሉ ያሰብ እየደገመ የሚያሰብረው ለምንድን ነው በሸፋዓ አትታለሉ አትደለሉ ሰዎች በሙሉ ሸፋዓን በተሳሳተ መልኩ በተረዱ ቁጥር ነው ለሽርክ የተጋለጡት በሙሉ የተለያየ አምልኮ የሚያመልክ ሁሉ እኮ በሸፋዓ ስም ነው ምን ታውቃላችሁ ሙሽሪኩ አረብ እንኳን ሊቀርቡና الى الله الزلفى አይደል ያሉት ሊቀር هؤلاء شفعاؤنا عند الله አይደል የሚሉት ቁርአን ይሄን የሚነግረን በሸፋዓ ስም እኮ ነው በሙሉ ዓለም ላይ ህገወጥ የተባለ አምልኮት ያለው ሸፋዓ ነው ምክንያቱም ያ የምታመልከው ነገር ቅርጽ አውል የተለያየ ነገር ተጀርባው ምን አለ ትልቅ ሰው ነው ወይ ነብይ ነው ኢየሱስ ነው ወይም ሲዲቅ ነው እነ መርየም ናቸው ወይ መላእክት ነው እነ ጅብሪል ናቸው እነ ሚካኤል ናቸው እነሱ ወክሎ ነው የቅርጽ እኮ የሚቀመጠው የወዳጆቹ ቅርጽ ስለሆነ ይህ ገበታውን ድንጋውን ጌታ ነው ይሰማኛል የሚል ካፊር እኮ የለም ያቃል ግን ያ የአላህ ወዳጅ ምስል ስለሆነ ነው የሚልህ የነብዩ ኢሳ ምስል ስለሆነ የመርየም የስድቃ የሚካኤል የጅብሪል ምስል ስለሆነ የወዳጁ ምስል ባከበርኩና በተሳለምኩ ቁጥር ጌታ የሱን ሸፋዓ ይሰጠኛል በሱም አለሁን ጌታችን መድኃኒታችን የሚለው እኮ በዚህ ተነስቶ ነው በሸፋ ነው መነሻው ሸፋም በተሳሳተ መልኩ በመረዳት ማለት ነው ይሁዶችን ብታያቸው መጅሶችን ብታያቸው ሁሉም ነገር ፀሐይ የሚያመልከው ራሱ ፀሐይን የሞቀች የደመቀች ያደረጋት ጌታ የባረካት ፍጡር ስለሆነች ነው ስለዚህ እሷም ባመለክንና ባከበርን ቁጥር ጌታ ይወደናል በሷ ለክብር ጌታ ይምረናል ብለው ነው እንጂ ፀሐይ እንደማት እንዳልፈጠረቻቸው አተውት አይደለም ማለት ነው ሌላም ለላም የሚሰራ ሁሉ በሙሉ በሸፋዓትም ነው በሙሉ ወንጀሎች የሚሰሩት ሸፋዓን በተሳሳተ መልኩ በመረጃ ሸፋዓን ግን በአግባቡ የተረዳ ሰው ሸፋዓ አለ በጌታ ፍቃድ በጌታ ትእዛዝ ይስተናገዳል ከሱ ፍቃድ ውጭ ግን የሚባል ነገር የለም ነው من ذا الذي يشفع عنده الا باذنه يعلم ما بين ايديهم وما خلفهم ይህ ፈኪር ነው ማጠናከሪያ ነው አላህ Subhanahu Wa Ta'ala ከፍጥረታቶቹ ፊት ለፊትና ከጀርባቸው ያለን ሚስጥር ያውቃል ይላል ምን ማለት ነው ይሄ የሻፊዑንም የመሽፉዑንም የሸምጋውንም የሚሸመገልለትንም ማንነት ጀርባውንም ፊትለፊቱንም ያውቃለው ይላል ይህ ትልቅ ማንቂያ ነው ለሚገባው ሰው ማለት ነው ሸፋ ማለት በፍጡሮች ዘንዳ ሽምግልና ሲባል ሽማግሌ በተገልጋውና በተሸምጋው መካከል ሚና የሚጫወተው ምን ሊያደርግ ነው ሊያስተዋውቅ ነው ማለት ነው እኔ አንድ ሰው ጋር ከተጣላሁኝ አቀመዋለሁኝ አቅም ካለ ልጎዳው እችላለሁና ይፈራል ያነ ሽማግሌ ይልካል ማለት ነው እኔ የማከብረውና የምቀበለው ሰው ያ ሰው በሚመጣ ጊዜ ምን ይላል ገሌ ጋር እንድትጋጫችሁ አሉ ሱቆ ከጋጋጣ ሆኖ ነው እንጂ በጣም ጥሩ ሰው ነው አያውቁትም እንደ ይላል መጥቶ ነው ማለት ነው ማስረዳት አለበት እኔ ስለዛ ሰው ጀርባ አላቀም እና ሱቆ በጣም ጥሩ ሰው ነው እንደዚህ አይደለም በአጋጣሚ እንደው የቃል ወለምታ ነው እንጂ እንደዚህ የተንኮል ሰው አይደለም መጥፎ ሰው አይደለም በእኔ ይሁንበት ነው ወስጃለሁ ምናምን ከሚል ጊዜ እኔ ሰው ነኝ ይሄ ሰው ያምነዋለሁ አይደለም በቃ አንተ እንዲታልክስ ምንም አይደለም አንተ ስል ወኪላል ማለት ነው አሁን እንግዲህ የማላቀው መረጃ ሰጠኝ ማለት ነው ያን ሰው መጥፎ ሰው አድርጌ በአንድ ቃል በሁለት ቃል መረጃ ይዘው ነበረ ግን ጥሩ ሰው እንደሆነ አሳዴን አስቀየረኝ ማለት ነው ለምን አላውቅምና ሐቂቃውን ማለት ነው አላህ ዘንድ ግን እንዲማረግ ይቻላል አንታል ገባም እንጂ ይባ ጥሩ ሰው ነው እኮ እንደዚህ በዚህ መልክ ልታይ አይገባም ስለዋለ አንድ ነው ሁለተኛ ደግሞ በረራ በኩል ጌታ ጨካኝ አይደለም ጥመኛም አይደለም ግን አንተ ፍጡር ከሆነ አቅም ታለችው በትንሽ ነገር ተነስቶ ጨካኝ ነው እና አረመኔ ነው ነብይ ዲባቅ ሊመታው ይሞክራል ያደባል ጥላቱን ማለት ነው ፍራትም አለበት ደግሞ ታልቀደምኩኝ ይቀድመኛል ስለሚል ማለት ነው ስለዚህ ያ ሸምጋይ ይመጣና እንዴ የሰው እኮ እንደዚህ ነው እስኪን ነው ምንም ያውቀው ነገር የለም ያዋህ እኮ ነው እሱ እንዳልታዝንለት ይገባል ምናምን ሲባል ረራ ይሰማዋል ማለት ነው መጀመሪያ ግን የታባት ብሎ ከንፈሩን እየነከሰ ነበረ ያለው አሁን ግን ይሄ የሚያምነው ሰውዬ ስለማንነቱ ስለደግነቱ ስለዋህነቱ ሲያስረዳው ረራ ብሎ አውዝ ለምሳሌ ልሳሳት ነበር እንዲህ አይነት ጥሩ ሰው ነው እንደ ይልና እንደገና በመጨከን ፈንታ መራራት ይጀምራል ማለት ነው ለምን ከዚህኛው ሰውዬ ከሰጠው መረጃ ተነስቶ ማለት ነው እሺ ጌታ አለኝ ከኛ የበለጠ እንግዲህ ሮሮ ሳይሆን ቀርቶ እኛ መስረን ነው ገባበት ምን የምናደርገው ሁል ጊዜ ፈጣሪን በፍጡር መቀየስ ነው የችግር ሁሉ ምንጭ እና እንግዲህ ሰዎች በራሳቸው የሚያደርጉትን ነገር ቀጥታ ኮምፒውተር ወስደው ጌታ ጋር ያደርጉታል ዛ እንደዛ አይደለም ጌታ የማያውቀው ምስጢር የለም አንተ የማታውቀውን ሁሉ ያውቃል አንተ ስለ አንድ ሰው መተህ እንዴት ታስረዳዋለህ ስለ አንድ ሰው መተህ ረራህ አድርገለት እንዴት ብለህ ትሰብከዋለህ አላህ ይሆን ይቻላል ከምንም አይነት ማለት ሌላው ደግሞ ያ ሽማግሌው መከበር አለበት ጌታ ዘንድ ሄዶ አቤቱታው መሰማት አለበት ፍጡር ጋር ከሆነና ጌታ ጋር ከሆነ የተለያዩ ናቸው ማለት ነው ፍጡር ጋር ከሆነ ሽማግሌ ሲሄድ አንድ ሰው በሚጠይቅበት ጊዜ ወዶ ብቻ አይደለም አምኖ ብቻ አይደለም ሽማግሌዎችን የሚያስተናግደው እንዴት አልኳቸው ያቄሙኛል ጉዳት ያመጡብኛል የሚል ስጋት ስላለ ነው አይደለም እንዴ ስለዚህ ሀገር ሽማግሌ የታወቁ አዛውንቶች ከመጡ ይረግሙታል ተብሎ ይፈራል አይደለም እንዴ መርገም ብቻ አይደለም ፌንት ከህብረተሰቡ ሊያሰሩበት ይችላሉ ጉዳት ሊያደርሱበት ይችላሉ ከመንግስት ጋር ሊያጋጩት ይችላሉ ያ ነገር ስለሚያሰጋው በግዱ ይበረከታል ማለት ነው አላህ ግን እንደዚህ አይነት ስጋት አለበት እነዚህን ሰዎች አልተቀበልኳቸው ጉዳይ ይፈራል ብሎ ይፈራል አበደን ስለዚህ ይሄ ሁሉ እንግዲህ ልጅነቱን ባለመረዳት ነው ሸፋ ሸፋ ዝም ብሎ ሸዎቹ አሉኝ አብዶዬ ሸየያን ምን ነግደው ማለት ነው ለለም እንደ አይነት ነገር አላህ Subhanahu Wa Ta'ala ዘንድ ጥሩ ከሆንክ ቀድሞውኑ አንተ ወደ ሶስተኛ አካል ያስፈልግህ ኢላ ማን አተላህ ቢቀልብን ሰሊም ንጹህ ልቦና ካለ ጌታን ያዘዘን ምሰራ ከሆነ የከለከለህን የምትከለከል ከሆነ ከዛም ደግሞ አልፈ ተተሳሳትክም ጌታ ጋራ ተውባ የምታረክ ከሆነ ለምን ነው ጭፈኝነት የምትፈልገው ዘለይ ረዳኛል እያልክ እኮ ይሄ ማነት ነው ራሱ ጌታ በር አይዘጋ አላህ Subhanahu Wa Ta'ala 24 ሰዓት በር ክፍት ነው እያለ ነው ብትሳሳት እንኳን ተውባ ካደረክ በአግባቡ ጌታ ይቀበላል ለምን ነው እንደገና ወደ ግርድና ወደ ታች የምትወርደው በቀጥታ ጌታ ጋር ለምን አላቃ አትፈጥርም ነው የሚለው አላህ Subhanahu Wa Ta'ala በብዛትና በስፋት ከዚህ በላይ መዘርዘር የሚገባው ነበረ ግን በመጠኑም ቢሆን በዚህ መልክ እንዲመረዳ ይገባል ማለት ነው ዝም ብለን ለሆነ ላልሆነው ነገር ይሸፈኛል ይገላግለኛል ይደርስልኛል እያል መጃጃል የለብንም ከጌታችን ጋር ያለውን አላቃ በተለይ አቂዳችንን ማጣራትና ማስተካከል ይኖርብናል ከዛ በኋላ እኛ ከጥገኝነት ወጥተን ጌታ ሊቀበለንና ሊያስተናግደን ይችላል ከሆነም ደግሞ በመስመሩ ነው ሽምግልና መጠበቅ ያለብን ማለት ነው من ذا الذي يشفع عنده الا باذنه يعلم ما بين ايديهم وما خلفهم ሸምጋዎችንም ሆነ ተገልጋዮችን ፊትለፊታቸውና ከጀርባቸው ያለ ማንነትና ምንነታቸውን ድብቅና ስጉር ምስጥራቸውን አውቃለሁኝና በማንም አልደለልም እኔ ይሆናል ያልኩት ብቻ ነው የሚሆነው እያለ ነው ማለት ነው ولا يحيطون بشيء من علمه الا بما شاء ፍጥረታት ግን ከሱ ዕውቀት ይሱ ያደረጎታቸውን የሻላቸውን ካልሆነ በስተቀር ምንም አያውቁም ፍጡር የተባለ ሁሉ ማለት ነው እንግዲህ ትንሽ ዕውቀት አለው የተባለም ጌታ በመልካም ፍቃዱ ያደረጎተው ያጎረሰው ሊኖር ይችላል ግን የፍጡር ዕውቀት ጭልጥ ፍት ቢሏት ጭልጥናት በኔ ዕውቀት አንጻር ነው የሚለው ስለዚህ አንተ ስለ ጌታ ገብተ ስለ ፍጡሮች ገብተ አብክተ እንደዚህ ነው ወለተ ወጣ ወርደ እንደ ጠበቃ የምታሳምንበት አቅሙም የለህም መጀመሪያው ነው አላህ ያንተንም የሱን ምስጢር ያቃልና አንተም እሱም ብቁ መሆናቸውን ታወቁኝ እኔ ነኝ የምመድበውና የምቀጥራችሁ እንጂ ማንም ሰው ተነስቶ ያለኔ ፍቃድ ትርቡ ብሎ መጠየቅ የሚችል የለም ይላል ነው ولا يحيطون بشيء من علمه ከጌታ ዕውቀት ፍጡሮች የሚከቡት ነገር የላቸውም አንዳንዶቹ ልክ እንደ ጌታ የዓለምን ምስጢር ያቃሉ ብለው የሚያምኑባቸው ነገሮች አሉ የትልቅ ኸጦር ነው እናሳቸው እኮ ዕልም አልአወሊን ወልአኺሪን የሚያውቁ ናቸው ይላል ማለት ማን አለ ሰይጣን ነው እንዲህ ያለ ማንም አላለ አላህ Subhanahu Wa Ta'ala ወማ ኡቲቱ ሚን አልዕልሚ ኢላ ቀሊላ ነው እሚንትናት የሰው ፍጡር ዕውቀት ትልቅ የተባለው ሁሉ ነብያቶች ራሱ ሁሉ ነገር ያውቃሉ ሁሉ ነገር ያቃሉ ኩፍር ነው ራሱ አላህ ሁሉ ነገር የሚያቀኔ ብቻ ነኝ ነው የሚለው ነብያት ወህይ ያደረገላቸው ብቻ መውዱአን አሱ የፈለጋትን ነገር ካታወቃቸው ያችን ነገር ያውቃሉ ያችን ነገር ከዛች ውጭ ግን ነብይ ስለሆነ ሁሉን ነገር ያቃል አይባልም ማለት ነው ነብዩ ሁሉን ነገር ማያውቅ ከሆነ ከነብይ መለስ ያለው ደግሞ ያቃል እሺ ከሱ በላይ አበደን ሊያቅ አይችልም ማለት ነው ስለዚህ ስንት ሚሳል ነው መጥቀስ የሚቻለው በቁርአን ውስጥ ራሱ ነብዩ አለይሂ ሰላቱ ወሰለም የተለያዩ ጥቅጥቅ ነገሮችን እንኳን ወህይ በሚያቋርጥበት ጊዜ እንዴት ነው የሚጨነቁት የሚሸረደዱት ምን እናድርግ እያሉ እንትን የሚሉት ለምሳሌ ሐዲስ አልኢስክ በተፈጠረ ጊዜ ሱረቱ ኑር ላይ ያለው ቂሳ የአኢሻ ጉዳይ ስንት ቀን ነው የታመሱት በችግር በሙናፊቆች ለሞታ መቆሚያ ያሳጥቷቸው ማለት ነው ያ ነገር ተሰርቶ ይሆን አልተሰራ ይሆን ማወቃጥቷቸው ስንት ቀን ነው በቆይትና በመጨረሻ ወሂ መጥቶ የፈረጃቸው ነው እና ማለት ነገር ነው ከዚህ በዘመቻ ላይ የተለያዩ ችግሮች ስንት ችግሮች ደረሱባቸው ሲስተሙ ጠፍቷቸው ግራ ተጋብተው በስንት ነገር ነው እንትን ያሉት ውጣውረድ ያጋጠማቸው ያን ሁሉ የሚያደርጉት ቢያውቁ ኑሮ አይደለም ማለት ነው ወለው كنت اعلم الغيب لاستكثرت من الخير ይላል እና ገይብ ነገር ከራሳት ራቀን ነገርማ ባውቅ ኑሮ ያ የሚጠቅመኝ ነገር ሁሉ አበክሬ እሰራ ነበረ ለምሳሌ በሚቀጥለው አመት ድርቅ ነው ማለት እንዲያጣ አንዲ ሰው በርካሽ ጊዜ ባለ በለለ እንዳውም ተዘመድ ወዳጅም ወስዶ በብድር ብዙ መጋዘን ሞልቶ ያስቀምጥ ነበር በሚቀጥለው አመት ሚሊዮነር ለመሆን ማለት ነው ይሄን ስለማያውቅ ግን ድንገት ነው የሚመጣው ማለት ነው ታዲያ ታለቀ በኋላ ይመጣል በሽታ አደገኛ በሽታ እንደሚመጣ ያውቁ ኑሮ ለዛ የሚበጅ መድኃኒት አስቀድሞ ያዘጋጅ ነበር በቀላሉ ማለት ነው ግን ሰው አንድ ነገር ሲከሰት ነው እንጂ አስቀድሞና አበክሮ የሚያቅ ማንም የለም ነው የሚለው ይህን ሲባል እንግዲህ ከሐዋሳት የራቁና የተደበቁ ነገሮች ላይ ማለት ነው በተጅሪባና በጥናት በምርምር የሚደረስባቸው ነገሮች ልታቅ ትችላለህ ያ አስባብ ነው አላህ ሰው ያደረገለት ነገር ታሰበቡን ካደረከ ሙሰበቡ ይመጣል ማለት ነው እና ቢማሻ ጌታ በፈቀደው ነገር እንጂ ተዛ ውጭ ማንም ሰው በእውቀት የሚከብ አይደለም ይላል ወሲአ ኩርሲዩ ሰማዋቲ ወልአርድ የጌታ ኩርሲ ደግሞ ስልጣነ መንበሩ ማለት ነው ወይም መንበረ ስልጣኑ ሰማያትንና ምድርን የሰፋ ነው ይላል ስልጣኑን ደግሞ መጠን ሊያሳውቀ ነው ማለት ነው አላህ Subhanahu Wa Ta'ala እንግዲህ የዓለም ሀያል ብቸኛ አንድ ኃይል ከመሆኑ የተነሳ የኢየሱስ ማንነት ለማወቅ ከፈለክ ኩርሲዩ ከሰማያትና ከምድር የሰፋ ነው ሰማይና ምድር ሰባት ሰማይ ሰባት ምድር ናቸው እነዚህ ሁሉ ተፈረቃቅተው እንዲያ እንደ ጨርቅ ተያይዘው ቢሰፉ ስፋታቸው ምንድነው ያህል የሚሆነው ያ ተስኩርት ይጋራ ቢወዳደር እነዚህ ሁሉ የሉም ይላል እነሱን ሁሉ መሃል ቁጭ ያደርጋል በሐዲስ እንዳውም እንደተገለጠው ሰባቱ ሰማያት እንደ ሰባት ሳንቲም ናቸው ይላል ሰባቱ ምድር እንደ ቢፈረካከሱ እንደ ሰባት ሳንቲም ናቸው ሰባና ሰባ ሳንቲም ምን ይሆናል 14 ብር 40 ማለት ነው ያ አንድ መስክ ላይ አንድ 14 ሳንቲም አንድ ወይም እንትናይ ሞግዲ ላይ ወይ አንድ ሰው ሞተብ ማከል አስቀምጠ 70 ሳንቲሙን ሁለት ሳንቲሞችን ፈቅ ብትል ከዚህ ከመስጂዱ በር አካባቢ ብታስቀምጠው ሞሰቡ ይታያል ሳንቲሞቹ ይታያሉ ግን ይታያሉ በር አካባቢ ቢቀመጥ ሞሰቧ ትንሽ ሆና ቃጤ ሆና ትታያለች ግን የሚያሳስበው ውስጧ ያሉት ምንም አይታዩም አንው ነው ለዋ ላይ ብታረግ እንኳን ጉድጓዳ ውስጥ ሳይሆን ለምን ተማነሳቸው የተነሳ ይዋጣል የተወሰነ ርቀት እንትን ሲል መኖራቸው ደግሞ ሰው ነው እንጂ እዛ ውስጥ ምን እንዳለ የለም እንደዛ ናቸው አሉ ይሄ ደግሞ ሰፌድም በለው ዝርግ እንዲሆን መሰብ ምናልባት ጎድጓዳ ስለሆነ ሰፌድም ሊሆን ይችላል ሰሃንም ሊሆን ይችላል እንዳን እንደ ሰባት ሳህን እነዚህ እንግዲህ ሰባት ሁለት ሰባት ሳንቲሞች የያዘው ኩርሲ የሚባለው ማለት ነው እሱ ደግሞ እነዛን እንደያዘ አርሽ ላይ ብታስቀምጠው ትልቅ መስክ ላይ ሜዳ አውላላ ሜዳ ላይ እንደተጣለ ሰፌድ ይሆንና ይጠፋል ትልቅ መስክ ላይ አስቀምጠው አንድ ኪሎ ሩብ ግማሽ እንኳን ራቀታ ሰፌዱ የለም መስኩ ብቻ ነው የሚታየው አይደለም እንደዛ ነው የዓለም ስፋት አንዱ አንዱን እየዋጠው የሚሄደው ማለት ነው ስለዚህ አላህ Subhanahu Wa Ta'ala ኩርሲዩ መንበረ ስልጣኑ ከሰማያትና ከምድር የገዘፈና የሰፋ የሆነ ጌታ ነው ይላል ولا يؤد حفظهما وهو العلي العظيم እና ይሄን ያህል ስፋትና ግዝፈት ያላቸውን የዓለሞች አላህ Subhanahu Wa Ta'ala ሰማያትና ሰባቱን ሰማያትና ምድርን መጠበቅና መቆጣጠር አያዳግተውም ይላል እንግዲህ ፎቶ ስልጣኑ ግዛቱ በሰፋ ቁጥር ያዳግተዋል አንዱ ክልል ስትቆጣጠር ሌላው ክልል ችግር ይፈጠራል ማለት ነው ግን ጌታ ሰማያትን ሙሉ በሙሉ ምድርንም ሙሉ በሙሉ ጌታ መንበረ ስልጣኑ ላይ ሆኖ ፈለገው ዓለም ያለችውን እንቅስቃሴ በሙሉ ይቆጣጠራታል እንዳንድ እንትን አድርጎ ማለት ነው ከተው የሚያዳግተው ነገር የለም አበደል አቢዲን በዚህ መልክ ነው ዓለምን የሚመራው ይላል ማለት ነው وهو العلي العظيم وهو العلي فوق كل مخلوق ከፍጥረታቱ ሁሉ በሙሉ የላቀ የበላይ ኃይል ማለት እሱ ነው وهو العظيم فوق كل العظماء واصحاب الجاه ከታላቆች ሁሉ በላይ ታላቅ ሊባል የሚገባው እርሱ ብቻ ነው ያውም ታላቅ ታለ ማለት ነው ፈተውል እሱ ጋር ታላቅ የሚባል ነገር አለ እና ወል አልዩ ቢዛቲሂ ወሱልጣኒሂ ወጃሂሂ ማለት ነው እሱ ከሁሉ በላይ ነው በዛቱም ከሁሉ በላይ ነው ከጌታ በላይ የሚሆን አንድ ነገር አለ እንዴ እና አለል እንዳለው ማለት ነው በስልጣኑም ከሁሉ በላይ ነው ከሱ በላይ ፈራጅ ቆራጭ ማንም የለም እሱ ከወሰነው ይግባ ለሙአቂበ ለሁክሚሂ ኢላል ማለት ነው በቀድሩም ከሱ በላይ ነው እሱም የሱ ያህል ቀድር ያለው ወይም ደረጃና ማዕረግ አለኝ የሚል ሊኖር አይችልም ማለት ነው አልዓዚም እንደገና ደግሞ ከታላቆቹ ሁሉ የበለጠ ታላቅ ሊባል የሚገባው እሱ ነው ማለት ነው ይህን የመሰለ ጌታ በዚህ መልክ ወቁና ለሱ ተገቢውን አምልኮት ስጡ ያኔ ነው ልትድኑ የምትችሉት ይላል አላህ Subhanahu Wa Ta'ala هذا وصلى الله وسلم على النبي وعلى اله لا إكراه في الدين ከዚህ ቀጥሎ አላህ Subhanahu Wa Ta'ala ወአደረላ ተዛማጅ ርዕስ ይሻገራል እንግዲህ ዲን ለፈለገ ሰው ግልጽ ነው አላህ Subhanahu Wa Ta'ala ለፈለው ለወፈቀው ሰው አዳጋች ነገር ውስብስብ ነገር አይደለም ሀቅ ነገር ገና ስታየው ደስ ይላል ይስጋል ደማግኒት ማለት ነው በመሆኑ ላኢክራህ ሲዲን በዲን ሰዎችን ማስገደድ የለም ይላል አላህ Subhanahu Wa Ta'ala ይሄን ተቀበል መቀበል አለብህ ብለህ ተጽኖ ልታረግ አይገባህም ማለት ነው ለምን ከተበየነ ሩዱ ምን አልጋይ በዲነል እስላም ቀናው አቅጣጫ ከጠማማው አቅጣጫ ተለይቷል ይላል የሰው ልጅ በመሰረቱ አቅል አለው አቅል ካለው ሁለት ነገሮችን ተመሳሳይ ነገሮች ፊቱ ላይ ከመጡለት ይገመግማቸዋል ያያቸዋል ማለት ነው አንደኛው አባጣ ጎባጣ እንቅፋት ሾክ ምናምን የሌለው መንገድ ሰፈት ያለ ደስ የሚል ቦታ አለ በሌላ በኩል ደግሞ መሰናክሉ እንቅፋቱ የበዛበት ጉራንጉር አለ እና ከነዚህ ከሁለቱ መንገዶች የትኛውን ትመርጣለህ ቢባል አንድ ሰው የትኛውን ነው የሚመርጠው አቅል የሆነ ሰው ያ ትክክለኛውን ችግር የሌለበትን ፈታታውን መንገድ ነው የሚፈልገው ማለት ነው ያንን ማሳየት ነው ያለብህ አሁን አንድ ገጠር አካባቢ ላይ በምትሄድበት ጊዜ ታንድ መንደር ወደ ሌላ መንደር ለመሸጋገር የተለያዩ እንግዲህ እንቅፋት ጉራንጉር ሸለቆ የሚበዛባቸው አቅጣጫዎች አሉ አንዳንድ አቅጣጫ በዛው ደግሞ ጎን ሜዳ ሰተት ያለ እንቅፋት ምንም የሌለበት አለ ከዛ አልፎ ሽፍታ የሚበዛበት አውሬ የሚበዛበትም አካባቢ አለ የአካባቢውን ሰው ሲጠይቅ ገሌ ሀገር ለሄድ ፈልጌ ነበረ በየት በኩል ነው የምሄደው ብሎ ሲጠይቀው ያሳየዋል ማለት ነው ይሄን መንገድ ይዘህ ምንም ትግራ አጋጥመ የሚያሳስብ ነገር የለም ተፈት ያለ ነው ቀጥታ ዛት ብርታለ ፊት ነው መንደሩ የሚመጣው ይለዋል ሌላው ጉራንጉር ነው ውጣ ገባ ነው አቀበት ቁልቁለት ነው እንቅፋት ነው እሾክ ነው ሽፍታ ነው ሌባ ነው በዚህ ከርክ ደግሞ አደጋ ነው በዚህ አትሄድ ይሻላል ብሎ ያሳይሃል ማለት ነው ስለዚህ ከዛ በኋላ ምርጫው ላንተ ለማን ነው የምትወሩ በዚህ ብከድ ወይዘል ብሎ እሱም ይደብድብህ አሁን ይደብድ ነገረ መግለጫ ሰጠ ከዛ በኋላ ምርጫው ያንተ ነው ነው ስለዚህ እስላምና ኩፍር እንደዛ ነው ነው የሚለው አላህ Subhanahu Wa Ta'ala እና አላህ Subhanahu Wa Ta'ala ان الدين عند الله الاسلام ومن يبتغي غير الاسلام دينا فلن يقبل منه وفي الاخره من الخاسرين አለ ደግሞ በተጨባጭም በዝርዝርም እስላም ውስጥ ምንድነው ያለውን ከንስቲ ንገረኝ ቢባል ማንም ሰው እንኳን የማያውቀው ዳር ያለው ሰው ቀርቶ ሊቅ ነኝ ያለው ሰው በእስላም ላይ አቃቀር ማውጣት አይችልም ሊዋሽ ካልፈለገ በስተቀር እስላም ላይ እንዲህ ችግር አለ እንዲህ ችግር አለ ብለህ ነቅድ ያድርገው ሲል ህስ ስት ቢባል ማንም ሰው እንከን ሊሰጥ አይችልም ወይም ሳያውቅ መስሮት በወህም ዝም ብሎ ያልሆነ ነገር ሊለጥፍበት ይችላል በተጨባጭ ግን ምሁር ሆኖ እስላምን አጥንቶና ተገንዝቦ እስላም ላይ አንድ ችግር አለ ብሎ ሊናገር የሚችል ሰው የለም ማለት ነው በዚህ መልክ እንግዲህ ቁልጭ ያለውን ነገር እዚህ ፊት ለፊት ተቀምጦ አማራጩ እንደገና ሌላውን ዝግባ ግባ የማይባለው ወንካራ ደንጋራ ነገር አምጥቶ በታውን እንትን ብትለው ምኑ ከምኑ ጋር ይወዳደራል ነው የሚለው ይህንን እንግዲህ አማራጭ ማስቀመጥ ነው ያለበት ያየተ እስላም ማለት ነው ለእስላም የሚጠሩ ጎበዞች ካሉ እስላምን ጥራቱን ምንነቱን ቁልጭ አርጋ አሳየው ካሳየው በኋላ እመን አትመን አትበለው ቀርሞ ሆኖ ለምንድን ነው የምታዘው አንተ አስተያየትን ልነግር ትችላለህ እንደኔ ከሆነ ይሄ ይበጃል ይሄ ይሻላል ወንድሜ እኔ ለኔ ለራሴ የምወደው ላንተ ወድልሃለሁ ብለህ ሐሳብ ልትሰጥ ትችላለህ ማመን አለብህ የፈለገው ኃይል ቢኖርህ የፈለገው ወታደር የፈለገው መሳሪያ ቢኖርህ ካላመንክ ብቻ ሀገር መኖር የለብህ ካላመንክ እንደዚህ መብትን አታገኝም ተብሎ ተጽዕኖ ሊደረግበት አይገባም አንድ ሰው ይሄ በጫና ማመን የለበትም ምርጫውን ስጠው አሳውቀው አስረዳው መረጃ ማስጠብ ብቻ ነው ያለብህ ይሄኛው እምነት ይመስላል የዚህ ተቃራኒ ደግሞ ይሄ ነው ብለ አስቀምጠው እስላምን ተገለጥክና ካስተዋወቅክ በኋላ ምርጫውን ለባለቤቱ ትተውለታለህ እንጂ በቆንቻ ይሄንን ካልተቀበልክና ካልተከተልክ በስተቀር ብሎ ማንም ያስገድድ አይገባም ይላል ሌላው ቦታ ራሱ ለነብዩ በቀጥታ የሰጣቸው ምር አፋ አንተ ትኩሪሁና ሰ hatta yakunu mu'minin አይደለም እንደሚለው ነብዩ አለይሂ ሰላቱ ወሰለም ለሰው ልጆች መልካም ዲልን ከመወደዳቸው የተነሳ ሁሉ ሰው እንዳምንላቸው ይጓጉ ነበር አሁን ሙስሊም የተባለ ሁሉ ዓለም በሙሉ ሙስሊም ቢሆን ደስ ይለናል ግን እኛ ስለፈለግን ነው በሳለኝና በአጠቃላይ በምድር ላይ ሌላ እምነት መጥፋት አለበት ሙስሊም መሆን አለበት ብለህ በአጋጣሚ እንደዙ ቀርነን ያለ ትልቅ ጉዙ ስልጣን ቢሰጥህ ከሙስሊም ሌላ ዓለም ተንድርገጥ ማጥፋት አለብኝ ልትል ይገባሃል ይሄ ተፈጥሮ ምድር ጋር ትጋጫለህ ማለት ነው አላህ በምድር ላይ ከሙስሊም ሌላ ያሉ ህዝቦች እንዲህ እንዳይኖሩ ቢፈልግ ለምን ፈጠራቸው ለምን አፈጠራቸው ላይፈጥራቸው ይችል ነበር ከፈለገም ደግሞ ሊያሳምናቸው ይችል ነበር አይደለም እንዴ የወንጀለኞቹ ሁሉ የበለ የከፋ ወንጀለኛ ከአመፀኞቹ ሁሉ የባሰ አመፀኛ ማለት ኢብሊስ ነው ኢብሊስ ለምንድን ነው የሚያኖረው ያውም ረጅም እድሜ ሰጥቶ እስከ ድረስ እሱ ነው የሽሩሩ ሁሉ የመጥፎ ነገር ሁሉ ምንጭ የኢብሊስ ራስ እንዲኖር ያደረገ ራስ ህክም አለው አላህ سبحانه وتعالى ካድር የሆነ በአለም ላይ አይኑር የሚባል ነገር የለም ግን አዳውን ኢስላም ይሄን ነገር የሌለውን አንተ በእስላም ላይ ለጥፈው ሙስሊሞቹን አው መቆሚያ መቀመጫ የሚያሳጡት ረሃብዮች መጥባችሁ ሊያጠፏችሁ ነው ምናምን የሚሉት ህዝብ እየፈራ እንዲደነብርና የነሱ እድሜ እንዲራዘም ነው የሚጠቀሙት ማለት እስላም ግን በማንኛውም ቦታ ሰዎችን ያለ ፍቃዳቸው እንደ በቃል ደረጃ እንኳን ፈጽሞ አድርጉባቸው ብሎ ያዘበት ቦታ የለም ሰዎችን አታስገድዷቸው አስተምሯቸው ያስረዷቸው ከዛ በኋላ ራሳቸው ምርጫ ያድርጉና ይወስኑ ነው የሚለው ለምን ከተበየነ ሩስቱ ምን አልገይ ቀናውና ሰተት ያለው መንገድ ከጠማማውና ከጎርባጣው ለይቷል ከዛ በኋላ የሰው ልጅ በተሰጠው የችሎታ የሚሻለውን ራሱ ነው መወሰንና መምረጥ ያለበት ይላል ከመሆኑም ተመየቁር ቢጣሁት እስላምን ምሪ ዲነ ተውሂድ መሆኑ ከታወቀ በኋላ አንድ ጌታን አላህ አልዓዚምን ተማምለክ ይልቁንስ ጣዖት ማምለክ ይሻለኛል የሚል ካለ ያ የራስ ጉዳይ ነው አይ እንደ አላህማ እንደዚህ አይነት ጌታ ከሆነ ከሱ አለፌ ወደ ጣዖት እንዴት እሄዳለሁኝ ታውት እንዳሁን ባፍንጫ ይውጣ እስከዛሬ ባለማወቄ ነው በጅልነቴ ነው አባቴም አቅርናያቴም ከጌታ ውጭ ያሉ ነገሮች አመለኩት ባለማወቃቸው ነውና እስላምን በዚህ መልክ ማካወቁ ለረብ ዓለሚን ብቻ ነው ማድረው ብሎ ታወቶችን አንቅሮ ተፍቶ ባንድ አላህ ብቻ ወይኡሚን ቢላ በአላህ ዋሂድ ብቻ የሚያምን ከሆነ ፈቀድ ተምሰከ ወጥ ይህ አስተማማኝ የሆነችውን የመዳኛ ዘለበት ጨበጠ ይሄንን የተውሂድ ዘለበት የጨበጠ ሰው በቀጥታ ጀነተ ነዒም ነው የሚደርሰው ይላል አላህ Subhanahu Wa Ta'ala መንፈሳ ማላ ይቺ ዘለበት ደግሞ ለጨበጣ ሰው መቆረጫ የላትም አትበጠስም አስተማማኝ ናት ማለቱ ነው በተቃራኒው ከሆነ ግን ያው አላህን ክዶ ጣዖት ጋራ ታደረ ደግሞ ያኔ ራሱን ለአደጋ አሳልፎ ሰጠ ማለት ነው ይህንን ውሳኔ ለራሱ ነው እንግዲህ የሚተውለት በሌላው ቦታ ግልጽ እንዳስቀመጠው فمن كان فمن فمن ይሪድ ومن ሻአ ፈሉሚን ومن ሻአ فليكفر ኢላማን የፈለገ ይካድ የፈለገ ይመን ፍቃድ መጥቶ ማለት አይደለም እና እስላም ከኩፍር ጋራ ያለውን ግንኙነትና ልዩነት ተነገራችሁትና ተሰውቃችሁ በኋላ ምርጫውን ለራሱ ተውለትና የፈለገው ክህደቱን ይዞ ይጓዝ የፈለገው ይመን ውጤቱን ወደፊት ያገኘዋል እንዳለው ማለት ነው እና አዴናው ሰቢለ ኢማ ሻኪረ ወኢማ ከፉራ የሰው ልጆችን የጉዞ መንገድ አቅጣጫውን አሳይተናቸዋል እና አንዳንዶቹም ቀጥታኛ መዳኛውን መንገድ የመረጡ አሉ ሌሎቹ ደግሞ ክህደትን የመረጡ አሉ የመረጠውን ይምረጥ ቀጠሮ ይደርስ ሁሉም ውጤቱን ያገኛል ነው የተባለው ስለዚህ አንድ ሰው በሌላ ሰው ላይ ሐሳቡን መጫን አይፈቀድም ቀርሞ በእስላም ማን ነው ማድረግ ሳይሆን አይፈቀድም ይሄን ማድረግ ማስረዳት ግን አለብህ እሱም ሐቅ ነው ብሎ ያመነበትን ያስረዳ ካሳመነ ይውሰድህ አንተም አስረዳው ካሳመንከው አምጣው ነው እንጂ ሰውን ያለውል በግድ እንደዚህ ካላረክ በስተቀር ወለ ጉልበት እንኳን ቢኖርህ ማስገደድ አይፈቀድም ነው የሚለው እስላም ማን ነው ከዚህ በላይ እንግዲህ ምን አይነት ግልጥ ቋንቋ አለ ይሄን ይያለ ግን ሙስሊምነን የሚሉ የሚሉት ራሳቸው ይህንን የማያውቁ ናቸው ጥላቶቻቸው የሚዘፍኑላቸውን አብረው የሚያጨበጭቡ አሉ ማለት ነው ልክ እስላም ለሌሎች ሰላም እንደማይሰጥ ያለውን በግድ ዓለምን ረግጬ መዝጋት አለብኝ እንደሚል አድርገው የሚያጨበጭቡ ጅሎች አሉ ማለት ነው ይሄ የእስላም ባህሪው አይደለም እና አላህ Subhanahu Wa Ta'ala የሰው ልጆችን አቅል ሰጥቷቸዋል ለፈጣቸው የሰጣቸውን መሰሪያ ተጠቅመው እናንተ አቅርቡላቸው መውዱዓቶችን አጀንዳውን አቅርብልን እስላም አጀንዳ ይሄንን ይመስላል ከእስላም ውጭ ያለው ደግሞ ይሄንን ይመስላል ብለ ለውድድር ታቀርብለታለ ከዛ በኋላ ራሱ የመረጠውን ሊወስን እና ሊመርጥ ይችላል እንጂ ማንም ሰውን ያውቅልሃለሁ ብሎ በሌላው ላይ ተጽኖ መጫን የለበትም ነው የሚለው ማለት ነው ግን ይህንን ሲባል ምርጫውን ያስተካከለ በጌታው ዘንዳ ምን ውጤት እንዳለው ገለጸ ማለት ነው ምን አለ فمن يكفر بالطاغوت የሚጠበቀውም ታላህ ሌላ ያሉ አምልኮ የሚሰጣቸው ነገሮች እነዚህ እርባና ቢስ ናቸው አያስፈልጉም ብሎ የካደ ሰይጣን ሊሆን ይችላል ሳህር ሊሆን ይችላል ሻይር ሊሆን ይችላል ጣሪያ አምባገነን ባለስልጣን ሊሆን ይችላል እነዚህ ሁሉ ጣዖት አለ ውስጥ ይገባሉ ካህን ሊሆን ይችላል እነዚህ ሁሉ አጠቃላይ ጸረዲን የሆኑ አካሎች ጣዖት አለ ውስጥ ይገባሉ ማለት ነው እንደዚህ አይነቶቹ ነገሮች አያዋጡም አይጠቅሙም ብሎ እነሱን አንቅሮ ተፍቶ ወይም ቢላሂ الواحد الاحد በእቸኛና አስተማማኝ የሆነውን አላህ ብቻ ነው የምቀበለው ብሎ በሱ ያመነ ሰው ያ ሰው ፈጠር ይስተምሰከ بالعروه الوثقى አላህ አስተማማኝዋን ገመድ እንዲያስጠበጠው ይወቅ ይላል እና ለንፊሷ መላያችን ገመድ ሱስ ካለቀቃ ድረስ አትበጠስም ያቺ የጨበጣት ዘለበት በቀጥታ አንስታ ጀነተ ለፊርደውስ ታደርሰዋለች በማለት አላህ ዋስትና ይሰጣል ማለት ነው ያችን ቀለ ዘለበት አንተ ተለቀቅ ግን ያው ወድቀህ ትቀራለህ ማለት ነው አይበጀ መውደቂያ والله سميع عليم አላህ ሁላችሁም የምትሉትን ሁሉ ተፈለገው በረቀቀና በተሰወረ ድምጽ እንኳን ብትናገሩት ሰሚ ነው የምታስቡና የምትሰሩትንም በጥልቅ አዋቂ የሆነ ጌታ ነውና በዚህ መልክ ነው ስለ ዲን ማሰብ ያለባችሁ በማለት ማንም ሰው በቆንቻ በጉልበት ሳይሆን በሁጃ በማስረጃ ሐቅና ባጢልን ለይቶ መወሰን እንዳለበት ያስገነዝበናል ማለት ነው አላሁ ወልዩ الذين آمنوا አላህ Subhanahu Wa Ta'ala የነዛ ያመኑት ባሮቹ ወዳጅ ነው ይላል እንግዲህ አሁን ይሄንን የጌታን ግብዣ ተቀብሎ ጥሪውን አክብሮ በረሱሎች አማካይነት የመጣለትን ለግብዣ ተቀብሎ እጌታ ጋራ የወገነና ከሱ ሌላ ያሉ ጣዖትን አውጣን አንቅሮ የሰፋ ሰው የአላህ ወዳጅ መሆኑን መሰከረለት ከወዲሁ ማለት ነው እኔን መርጠውኛልና እነዚህ አማኞች እኔም የነሱ ወዳጅ ነኝ ካሁን ጀምሬ ይላል አላህ Subhanahu Wa Ta'ala ከነሱ ያደርገን አላህ ወልዩ الذين آمنوا ወልይ ማለት የሰዲቅ ማለት ነው እና ሙሂብ ናሲር የሚለውን ቃል ያካትታል ማለት ነው ከማንም በላይ የምትወደው ከማንም በላይ የምትተባበረውና የምትረዳው ሰው ወልይ ይባላል እሱም ለአንተ ወልይ ነው አንተም ለሱ ወልይ ነህ ማለት ነው ወዳጅ ተባባሪ ማለት ነው እና አላህ Subhanahu Wa Ta'ala አማኞችን ምን ያህል እንደሚወዳቸው እንደጓደኛ አርጎ ገለጻቸው ማለት ነው ማን ነው ሰው የሰው ልጅ ደካማው የሰው ልጅ የአላህ ወዳጅ ተብሎ መጠራቱ ራሱ ምን ያህል ማዕረግ ነው አላህ Subhanahu Wa Ta'ala ወልዩ الذين آمنوا እነዚህ በእኔ በጌታቸው በአግባቡ ያመኑት ሰዎች እኔ ካሁን በኋላ እኔን መርጠዋልና በእኔ አምነዋልና የነሱ ፍጹም የሆንኩ ወዳጅ ነኝ በወዳጅነቴ አረጋግጥላቸዋለሁ ይላል ማለት ነው እና ወዳጃቸው ከሆነ የውድጅና ውጤት ምን ይሆናል ዙኽርጁሁም ሚን الظلمات በዚህ በእምነታቸው ሰበብ ታድርብር ጨለማ ያወጣቸዋል ወዳጃቸው የሆነው ጌታ ይላል ድርብርብ ጨለማ በጃሂልያ ጊዜ የነበረው ብዙ ጨለማዎች ነበሩ አንደኛ የኩፍር ጨለማ ነበረ ማለት ነው ሰዎች ጌታቸውን ረስተው ማንነቱን አተውት በቀጥታ እንደ እንስሳ በጨለማ ጉዞ ላይ ነበሩ ስለ ጌታ ምንም ግንዛቤ ያልነበራቸው ማን ነው ከዛ ያወጣቸውና ወደ ኑረል ኢማን ወደ ኢማን ብርሃን ያሸጋግራቸዋል ይላል እንደገና ተሽርክ ጨለማ ጌታን በመሰረቱ አለ የሚል ጭላንጭል ነበራቸው በጃሂልያ ጌታን ለሰማይ መሬትን የፈጠረ ጌታ ይላሉ ግን የሆነ ያልሆኑ ነገሮችን ደግሞ ያጋሩበታል ይሄ ደግሞ ሌላው ጨለማ ነው ማለት ነው ያኛው የለየለ ድግድግ ጨለማ ቢሆን ይሄኛውም ደግሞ ያው ጨለማ ነው ትንሽ ያው ጭላንጭል ቢኖረውም ማለት ነው ጌታን ጨርሶ ባይክድም ይህ ተሽርክም እንደገና ከአላህ ማንንም ምን ነገር ማጋራት የለብህ ሲል ደግሞ ከሁለተኛው ጨለማ ወጣ ማለት ነው እዛ ደግሞ የማዓሲ የወንጀል ጨለማ ከባይረ ዝኑብ እንደቀላል እንደባህል ነበረ እንደ ማን ነው ዚና ሰሪቃ ሰውን መዝረፍ መደብደብ መግደል ጉልበት ካለ ችግር የለም ያው ወሮ መብላት ነው በአካባቢው ያለውን ማለት ነው ይሄም ሌላ ዙሉማት ነበረ ይህም ክልክል ነው ያላ አንድ ሰው ያላ ሐቁ ያለ ፍቃዱ አንዲት እንኳን ሲዋክ እንዲያትወስድ ያለ እስላም ማለት ነው ይሄ ከዙልም ጨለማ አወጣ ማለት ነው ከቢዳ እንደገና ሰዎች አፈጨሌዎች በየቀኑ ሰዎችን ለማጃጃልና ለማታለል የሚፈጥሩት ሃይማኖት መልክ የሚጠፈጥፉት ቢዳ ነበረ ከዛን ጨለማ እናወጣዋለን አላህ Subhanahu Wa Ta'ala እና ከነዚህ ሁሉ ድሩ ጨለማዎች ወዳጆችን አወጣቸዋለሁ ለምን ቅንነት ስላሳዩ ጌታን መርጠናል በሱ ፍቃድ እንመራለን ካሉ እኔ ደግሞ እስከዛሬ ዘቅጠውበትና ወድቀውበት ከነበረው ድርብርብ ጨለማ ረግረግ ውስጥ አወጣቸዋለሁ ይላል አላህ Subhanahu Wa Ta'ala ራሱ ከለገመ ግን ያው እስከዛሬ የለመድኩትን ዝቅጠት ተመችቶኛል ካለ ይሄ በገዛጁ እንግዲህ ጥፋትን መርጧል ማለት ነው ወለዲነ ከፈሩ እነዚያ ደግሞ ከዴትን የመረጡት ሰዎች እንግዲህ አላህ የአማኞች ወዳጅ ነኝ ወዳጅ ነኝ ጌታ ነኝ አይደለም ያለው ጌታ የሁሉም ጌታ ነው አይደለም እንዴ ግን ውድጅናዬ ከአማኞች ጋር ነው ሲል ከነሱ ጋር ወገነ ማለት ነው ምን እንደሚያረግላቸው ጠቀሰ እነዛ ካህዲዎቹ ክፍሎች ደግሞ እኔን ትተው ከጣዖታት ጋር የወገኑት ደግሞ አውሊያኡ ሙጣሁት የነሱ ወዳጆቻቸውና ረዳቶቻቸው ደግሞ ጧዋቶቹ ናቸው ይላል ማለት ነው ጧውት እንግዲህ የተለያየ ህገ ወጥ አምልኮት የሚሰጣቸው ነገሮች ሁሉ ይገባሉ ቅድም እንዳልኳችሁ ማለት ነው ሳህር ጣሁት ይባላል ካህን ጠንቋይ ጣሁት ይባላል እንደገና አባገነን ባለስልጣን በዘፈቀድ ዝም ብሎ ሰዎችን ህዝቦችን የሚያምስ በጌታ ፍቃድ የማይመራ ጣሁት ይባላል ዕልመል ገይብ ዲዓ የሚያረግም ጣሁት ይባላል ሸይጣን ከሁሉም የበለጠው ዋናው ጣዖት ነው እነዚህ ሁሉ ጣዖቶች እንግዲህ አላህ Subhanahu Wa Ta'ala ጧውት ብሎ ሰይሟቸዋል በአጠቃላይ ከነዚህ ጋራ የሚወግን ደግሞ በቀጥታም ሆነ በተዛዋሪ እነሱ ያው የመረጧቸው ሰለባዎች ናቸው አለ እኔ አላቃቸው ያው አንተ ይቅርብህና በገሌ እምራለሁኝ የሚል ካለ ያው የመረጠው ጋራ ወግኗል የውጤቱን ያገኘዋል ይላል በመሆኑም እነዛ ከአላህ ውጭ ያሉ ህገወጥ አማልክቶች ምን ይሰጧቸዋል አገልግሎት ወረታቸው ምንድነው ይخرجونهم من النور ከብርሃን ያወጣቸዋል ደንበኞቻቸውን ኢለዙሉማት ወደ ጨለማ በተቃራኒው ማለት ነው ከእምነት እንዲርቁ ያደርጓቸዋል ከተውሂድ እንዲሸሹ ያደርጓቸዋል ተሐቅ ወደ ባጢል እንዲሸጋገሩ ያደርጓቸዋል ወደ ውጥንቅጥ ህይወት ማን ነው በዱንያ ላይ እንኳን እያሉ ራሱ ሰላም እንዲያጡ ነው የሚያደርገው ረፍ እሊናቸው ረፍ አያገኝም በዚህ አይነት ጉዞ የሚጓዙ ሰዎች ማለት ነው እና ወደ ድርብንም ጨለማ ይጨምሯቸዋል ኡላኢክ እና የዚህ አይነት እንግዲህ የታወታት ሰለባ የሆኑት ክፍሎች አስሐቡን በመጨረሻ የእሳት ባልደረቦች ይሆናሉ የሳት ምድጎች ናቸው ማለት ነው ሁም ፊሃ እነሱ በጀሃነም ሳት ውስጥ ለዘላለም ኗሪና ዘውታሪ ሆነው አበደል አቢዲን ይቀጥላሉ ሲል ግልጽ ያደርጋል እና የእምነትንና የከደትን እንግዲህ ውጤት በአጭሩ አስቀመጠ ኢማንን የመረጠ ሰው ከጌታ ጋር ወግኗል ጌታ ጋር ተዋውቋል ተወዳጅቷል ጌታ ደግሞ ያመኑበት ጌታ ወዳጆቹን ከመጥፎው ነገር ሁሉ አውጥቶ ወደ መልካም ዲን ያሸጋግራቸዋል ሲል ከአላህ ሌላ ያሉ ጸረምነት ክፍሎች ጋር የወገነ ደግሞ ማንም ይሁን ማን እነዛ ደግሞ ወደርክም ጠላህም ወደ ጨለማ ወደ ውድቀት ወደ ውርጀት ነው ይዘው የሚጓዙት በመጨረሻም ደግሞ መዋጫ ወደሌለው ጀሃነም አዘቅጥ ይዘው ይዳፋሉ በማለት ያስጠነቅቃል ማለት ነው ስለዚህ ከየትኛው ጋራ መወገን ይሻል አላቂል እንደመሆነ ነው ዋናው ነገር ይህ ውጤቱ ተነገረ አላህ ጋራ የተወዳጀና የተዋወቀ ሰው ውጤቱ ያማረና የሰመረ እንደሚሆን ጀነተል ልፈርደውስ እንደሚሆን አረጋገጠለት በዱንያም ራሱ ከህሊና ጭንቀት ትወጣለህ በአላህ الواحد ያመነ ሰው ከልቡ ምንም ጭንቀት የለበት ምክንያቱም በቀደር አምናል በአላህ አምናል ከኸይርም ሆነ ሸር እሱ ያለው ብቻ ነው የሚሆነው ሁሉ ነገር ይበላኛል ብላ አትጨነቅም ማለት ነው ግን እምነት የሌለው ሰው ሽርክ ያለበት ሰው ሁሉ ነገር እንደሚበላው ነው የሚጨነቀው ረፍታ የለውም እና አንድ ነገር በቀው ባለ ቁጥር እንደዚህ ሆንኩኝ ጉድ ፈላ እያለ ነው ግን በጌታ አመነ ሰው ከልቡ ሰማይ ቢከበር መሬት ብትከፈል ምንም የሚመጣ ነገር የለም አላህ የቀደረው ነው የሚሆነው አላህ የቀደረው ደግሞ የትም ቢከዳ አያመልጥም ለምን ትረበሻለህ ስለዚህ ይሄ አይነት እንግዲህ እምነት በዚህ በዱንያ ራሱ የሰላምና የተረጋጋ ህይወት ለማግኘት ራሱ ዋስተና ሰጭ ነው የአኺራ ውጤት ቀርቶ ማለት ነው በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ወዳጆቹን ምርጫችሁን ካሳመራችሁ እኔ ከእናንተ ጋር ነኝ እኔ እናንተን እጠብቃችኋለሁ ከመጥፎ ሁሉ አወጣችኋለሁ ለመልካሙ ሁሉ አበቃቸዋለሁ በዱንያም በአኸራም እያለ ነው እኔን ተታችሁ ደግሞ ከሌሎቹ ጋር ከወገናችሁ ያነ ደግሞ እነዛ የመረጣችኋቸው የጥፋት አቅጣጫዎች ስለሆኑ ይዘዋችሁ ይጠፋሉ በማለት እያስጠነቀቀ ነው ያለው ማለት ነው እና ያልዑርወቱል ልስቃ የሚለው አገላለጥ የተውሂድን ነው አላህ በዚህ መልክ የገለጠው ማለት ነው አስተማማኝ ዘለበት ይላል አስተማማኝ ገመድ አንድ ሰው አንድ በረሃማ ቦታ ላይ በሚሄድበት ጊዜ ድንገት የወትሮ ጉድጓድ የነበረ ቦታ ሳሪ ለብስና ሳታየው ትንሰር ተንሰር እያልክ ሜዳ ነው ብለህ ተሰርምዶ ተሰርምዶ ለዛዘቅት ስትወድቃለህ ማለት ነው እዛ በምትገባ ጊዜ በጣም ጥልቀት ያለው ቦታ ነው የመውጣት እድል የለም መሰላል የለም ምንም የለም ግን በዛ አካባቢ ምናልባት ከብትረኞች ምናምን ሲዘዋወሩ ህይወት ታለ ትጮሃለህ ስትጮህ ምንድነው ብለው ያዩሃል መጥተው ማለት ነው ሰው ድምጣ እንደዚህ ጉድጓድ ይችላል በተለይ በአረብ ሀገር የወትሮ ጉድጓዶች አሉ በየበረሃው ቦታ ምን ሰፈር እንደው ምናምን ለብሰው ወይም እንደ ያገውና አንድ ነገር ሲረግጠው በጠርሙስ ይወጣል 40 ክንድ 50 ክንድ ጥልቀት ያለው ቦታ ትገባለህ ማለት ነው ያኔ ያ ሰው እንግዲህ ያለው እዛው ሙቶ መቅረት ነው ግን አንዳንዶቹ አጀል ያልደረሰባቸው ሰዎች በአጋጣሚ ተላላፊዎች በዛ ሲሄዱ ድምጽ ይሰሙና እንትን ይላሉ ሰው አለ እዚህ ውስጥ ድምጽ ይላሉ ምን እናድርግ ይሉና እነዛ ሰው ተሯሩጠው ምንድነው የሚያደርጉት ገመድ ነገር ወይም መጫኛ ነገር ጠፍር ቀጣጥለው ይልኩለታል ማለት ነው አንተ ሰውዬ ሰው ተወንክ እስቲ ነው ገመድ ልከንልሃል ይህንን ጨብጠህ እጅ ላይ ጠምጥመ ያዝና እኛ ጎተን እናወጣሃለን ብለው መልእክት ያስተላልፋሉ ያንን ከሰማ ያ ሰውዬ ያንን ገመድ እንደምንም ብሎ ለጠምጥሞ እጁን እግሩንም የሳዊ በቃ ይላል የዛ ጊዜ ስበው ያወጣል በቀላሉ ማን ያ ገመድ ግን የበሰበሰ ገመድ ከሆነ ማን እንደዚህ ሲደርስ ተተበጠሰ የባዛ ደጋ ነው ማለት ነው ማወጣለን ሲሉ <laughs> ለሞት ይዳርጉታል ያስተማማጅ ገመድ ከሆነና እሱ ደግሞ ያንተ ያዘው ግን መውጣቱ የማይቀር ነገር ነው ማለት ነው ያ ሰው ግን እዛ ገጽ ውስጥ ያለ ሰውዬ ገመድ ልከንልሃልና እሱን ጨብጥና እኛ ስለናወጣለን ሲሉ አይኔ ገመድን አይኔ እሱ አይጠብቅም መጣችሁ አዝላችሁ አውጡኝ ካለት ስሙ ሄዶ አዝሎ የሚያወጣ አለ ከረመች ማለት ነው ስለዚህ እኔ አስተማማኙን ገመድ ልክ ያለው የሚለው እስላምን አውርጃለሁ ነው የሚለው አላህ ገመድ ነው አዝልጥ ጉድጓድ ውስጥ እንደወደቃችሁ ቁጠሩ ራሳችሁን የመዳኛውን ገመድ ልኬላችኋለሁ የኔ ገመድ አይበጠስም እርግጠኛ ነኝ አንተ ያለብህ ብቻ እሱን አጥብቀህ ጠንጥመህ ያዝ እሱን ከያልክ እኔ ወንጭቄ አወጣለሁኝ ይላል አላህ Subhanahu Wa Ta'ala ማይ ምድር ያው አዘጥናት ሁልጊዜ የመከራ የተቆጣ ሀገር ናት ከዚህ ከወደቅንበት ተስፋው ተጨለመበት ዓለም ወደ ጀነተል ፍርደውስ መውጣት ከፈለክ የኔን ዘለበት ጠብቅ የዛ ጊዜ አወጣለሁኝ ይህንን አልጨብጥም ብለህ እዛው ተለገምክና ቁጭ ካልክ ግን እዛ በዙ ተስቀራደ ማንም ያወጣ የለም እያለ ነው አላህ Subhanahu Wa Ta'ala እና በሌላም በኩል ቁርአንን በዚህ መልክ መስለውታል ረሱል አለይሂ ሰላቱ ወሰለም هذا حبل الله المتين አሉ አስተማማኝ ገመድ አንዘለሁ ኢለይኩም طرفه الاول عنده وطرفه الثاني عندكم አሉ ይሄ ቁርአን ሲልክላችሁ ገመድ ነው ሽሩብ ገመድ ነው እና ዋነኛው ጫፉ ባለቤቱ ዘንድ ነው መጨረሻው ጫፉ እናንተ ዘንድ ነው ይሄንን ገመድ አጥብቆ የያዘ ሰው ሁሉ ከዚህ ከጅናው ጥንቅጥ ወጥቶ ወደ ጀነት መሄዱ አይቀርም ይህን ገመድ አልጠብጥም ያለ ደግሞ እዚሁ ዘግቶ ይቀራል ወድቆ ይቀራል ብለው ያስተማሩትም ከዚህ አያት መንፈስ በመነሳት ነው ማለት ነው ስለዚህ ቁርአንን የህይወታችን መመሪያ አድርገን እስላማችንን በቀንጣታችን ነክሰን እስተቀጠልን ድረስ አላህ እንደሚያድነን ተስፋ ቃል ገብቷል ማለት ነው ይሄንን እድል አልፈልግም ዝም ብዬ በአል እስላም ላይ ኢላሃ ኢላላህ ካልኩኝ ያው ሲበቃኛል የምትል ከሆነ ይህ አይነቱ ጉዞ የትም አያደርስም እያለ ነውና አላህ Subhanahu Wa Ta'ala የላከልንን እድል በአግባቡ ተጠቅመን ለጥሩ ውጤት እንድንበቃ ራሳችንን ማዘጋጀት መጀመሪያ መማር አለብን ያወቅናትን ነገር ደግሞ በተቻለ አቅም በስራ ላይ ማዋል አለብን ያ ከሆነ እንዲናለን ከዚህ ውጭ መዳኛ አቅጣጫ የለም እያለ ነው አላህ ወሰለላሁ ዐለ ነብይ ወኢላ